العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون ቁም ገበለ መሽሪቅ ወለመግሪብ ፊቶቻቸውን በስግደት ጊዜ ወደ ምስራቅና ወደ ምዕራብ ማዞር ብቻ አይደለም ምርጥ መልካም ስራ ማለት ይላል ሰዎች ከዲን መንሸራተት ሲጀምሩ የተወሰነችን ነገር አንጠልጥለው ሌላውን ነገር ቸል በማለት እኛ ብቻ ነን ትክክለኞቹ ማለት እና መፎከስ የተለመደ ነው ስለዚህ አላህ Subhanahu Wa Ta'ala የእንህራፍ ነው ከመስመር ማጋደል ስለሆነ አለል ኪታቦች ነብዩ አለይሂ ሰላቱ ወሰላም ያው ባለፉት አያቶች የቂብላ ለውጥ ስላደረጉ ፈወሊ ወጅሀከ ሸጥረል መስጂደል ሐራም በሚለው ትእዛዝ መሰረት እነሱ ይችን ምክንያት አገኘን ብለው ማቅጨልጨል ጀመሩ ማለት ነው የነብይ ነኝ ብሎ ሲያበቃ በየቀኑ ሐሳቡን የሚቀያየር እንዴት አድርጎ ትክክል ሊሆን ይችላል እኛ ግን ሁልጊዜ ያው በተለመደው ቂብላችን ጸንተን ነው ያለ ነው ለምን እንደኛ ባንድ አልጸናም ነበረ እያሉ ሲያጥላሉ አላህ Subhanahu Wa Ta'ala መልስ ሰጠ ማለት ነው ለይሰል ቢራ ቢር ማለት መጃሚዕ አልኸይር ማለት ነው አጠቃላይ መልካም ስራ ወይም መልካም ተግባር ማለት አንተ ወሉ ጆሃቁም ፊቶቻችሁን ማዞር ቂበላል መሽሪቅ ወደ ምስራቅና ወል መግሪብ ወደ ምዕራብ ማድርጋችሁ አትዩት ይሄ ነገር ተኸይረ ስራ አንዱ ነው እንጂ ለኸይር ስራ መነሻና መድረሻው ለምስራቅ ወይም ወደ ምዕራብ መዞር አይደለም እናንተ ግን ይችን ካደረግን ሌላው ነገር ቢቀርም እኛን ትክክለኞቹ ብላችሁ ነው እየደነፋችሁ ያላችሁ እናንተ ስንት ያጓድላችሁት ነገር አለ እና ኸይር ስራ ሲባል ወደ ምስራቅ ወይም ወደ ምዕራብ ዙሮ መስገድ ብቻ ሆነ እንደ ማለት ነው እና እንግዲህ ምስራቅ የሚለው ክርስቲያኖችን ቅብላ ነው ክርስቲያኖች ወደ ቅብላ ወደ ምስራቅ ነው የሚዞሩት እነዚህኞቹ ደግሞ ወደ ምዕራብ ነው የሚዞሩት ማለት ነው ይሁዶች እና ሁለቱ ቡድኖች እችን አጋጣሚ ተጠቅመው ራሳቸውን ቅዱስ ሌላውን ርኩስ ሊያደርጉ ሲያብጨለጭሉ ምን ማረጋችሁ ነው ወደ ምስራቅም ሆነ ወደ ምዕራብ መስገድ የኸይር ስራ አንዱ አካል እንጂ መነሻና መድረሻው ይሄ ብቻ ነው ይህን ያደረገ ሰው ሌላ ነገር ምንም አይፈልግበትም የምትሉ ትመስላላችሁ ይሄ ደግሞ ከሆነ ስህተት ነው ይላቸዋል ማለት ነው ወላኪን البر بالمقابل ይልቁንስ አጠቃላይ መልካም ስራን ለማወቅ ከፈለጋችሁ እኔ ልንገራችሁ አለ አጠቃላይ ወደ አላህ የሚያቃርብ ሰናይ ተግባራትን ማወቅ የሚፈልግ ካለ መን አመነ ቢላህ ቢሩ መን አመነ ቢላህ ማለት ነው ያው ሲያቁ ስለሚያመለክት ወላኪን البر ቢሩ መን አመነ ቢላህ አጠቃላይ ኸይር ስራ የሚባለው በእኔ ዘንድ በአላህ ያመኑ ሰዎች ስራ ነው በአላህ ያመኑ ሰዎች በሚለው የሚያሸምረው ነብዩንና ተከታዮቻቸውን ነው ማለት ነው እነሱ በአግባቡ በጌታቸው አምነዋል እንደገና ወሊው ሚል አኺር በመጨረሻም ቀን ከልብ አምነዋል ከሞት በኋላ መነሳትና በሰሩ ስራ መጠየቅ መመንዳት ትክክል ያመኑ ሰዎች ስራ እሱ ነው እኔ ዘንዳ ትልቅ ግምት የሚሰጠው ይላል ወልመላኢካ ወቢሩ መን አመነ ቢልመላኢካ እንደውም ደግሞ በመላእክቱላህ الكرام ያመኑ የሆኑ ሰዎች መልካም ስራ ነው አጠቃላይ መልካም ስራ ሊባል የሚገባው ወልኪታብ እንደውም ደግሞ በኩቱቦች አመነ አለዚ ላይ አሊል ጅንስያ ስለሆነች ሙፍረር ላይ ብትገባም የጅንስ ማና ተሰጠዋለች ማለት ነው ወልኩቱብ እንደማለት ነው ወልኪታብ ማለት ወልኩቱብ المقدمه ቀዲመቴ አለው ሙቀደሳ ቀጥንታዊ የሆኑ ኪታቦችን በተለያዩ ነብያቶች የወረዱትን ከአላህ የመጡ መሆናቸውን የሚያምኑ የሆኑ ሰዎች ስራ እሱ ነው አላህ ዘንዳ ትልቅ ቦታ ያለው ይላል ወነብይን ወቢሩ መን አመነ ቢነብይን እንደገና በነብያት ያመነ ያኑ ፈርቁ በእና አሐድ من رسله እንዳለው አንዱ ነብይ ከሌላው ነብይ ሳይነጥሉና ሳይገነጥሉ <clears throat> በመላው ነብያት ያመኑ የሆኑ ሰዎች ስራ እሱ ነው ታላቅ ስራ የሚባለው ይላል ይህንንም ያደረጉት ብቸኞቹ ሙስሊሞች ናቸው ከዛ በፊት ያሉት ግን በአንዱ ነብይ ሲያምኑ ሌላውን ነብይ እየካዱ መጥተዋል ማለት ነው በአንዱ ኪታብ ሲያምኑ ሌላውን ኪታብ እየካዱ ነው ስለዚህ ሙስሊሞች ሚዛቸው ሙሉ ነው ኢማናቸው ለምን በማንኛውም ከአላህ ከወረደ ኪታብ የሚክዱት የለም በማንኛውም ነብይ የሚክዱት የለም በመላው ነብይ በመላው ቁጡ ያመኑ ሰዎች እነዛ መጃሚ አልኸይርን የኸይርን መነሻና መድረሻ በመለጥ በሚገባ አካተው የተላበሱት ማለት ነው ወአተል ማላ አላ ሁብሂ ወቢሩ መን አተል ማላ አላ ሁብሂ እንደገና ደግሞ ወደ ተግባሩ ዓለም ሲገቡ ገንዘባቸውን የሚቸሩና የሚለግሱ ናቸው ያን ገንዘብ እየወደደው ማለት ነው አላ ዲማና ማአናት ዘላይ ወአተል ማላ ማሁብሂ ለልማል ገንዘቡን ከመውደዱ ጋር ያው ገንዘብ ተወዳጅ ነው እንደሚታወቀው ማንኛውም ሰው ይወዳል ይሰሰለታል ለገንዘቡ የሚወስ የሚታሳለትንና የሚወደውን ገንዘብ ለአላህ ብሎ ከሚያወጣው ጊዜ ምንም አይከብደውም ማለት ነው ለምን ቁወተል ኢማን አለና እና በአንጻሩ ሌሎቹን ግን ከነዚህ ሁሉ ነጥቦች ርቃቸዋል ነው እነዚህን ሁሉ ነገሮች ይዘቅጣችሁ እያላችሁ ወደ ምስራቅና ወደ ምዕራብ ዙሮ መስገድ ሁሉ ነገር አድርጋችሁ ይህንን እንደ ዲክመት አይታችሁ በሙስሊሞች ላይ የምታጨለጭሉት በእነዚህ ነጥቦች ስለምን አትወዳደሩም ነው እውነት ለመወዳደርና የተሻላችሁ ሆናችሁ ለመውጣት ከፈለገ እነዚህ ሁሉ እኮ ኸይራት ናቸው በእነዚህ ሁሉ ብትወዳደሩ ደግሞ እንደማትች እንደምትጨነቁ የታወቀ ነው በማለት አሳጣቸው ማለት ነው ወአተልማላ ማላ ገንዘብን ከመውደዱ ጋራ ለአላህ ብሎ መስዋዕት የሚቸር የሆነው ሰው ስራ እሱ ነው አላህ ዘንድ ትልቅ ትርጉም የሚሰጠው ወይም አላ ለሁብ المأቲ በሚልም ተተርጉሟል ማለት ነው አላሁብ የሚለው ضمير ለገንዘቡ ሲመለስ በመጀመሪያው አባባል በሁለተኛው ለተሰጩም አድርገው የተረጉማሉ ወአተል ማላ አላ ሁብ ለልምስኪን الذي يعطى የሚሰጠውን ምስኪን ከመውደድ ጋር ማለት ነው ምስኪንን ወዶ አዝኖ ራያ አድርጎ የሚሰጥ ሰው አንዳንድ ሰው ለጉራ ይሰጣል አዝኖ ሳይሆን ማለት ነው ቸር ለመባል ዝና ለመገዛበት ማለት ነው በዛ መልክ የሰጠው ሰው ነው ትልቅ ስራ ሰራው ሊል የሚችለው ማለት ነው ለነማን ነው የሚሰጠው ዘይል ቁርባ ለአቅራቢያ ዘመዶቹ አንድ ሰው የቤተሰብ አባላትን ጀምሮ ዝምድና ሀረግ ያላቸው ሊረዳቸው ይገባል ከማንም በፊት ለዚህ ብሎ الصدقة على المسكين صدقة وعلى ذي الرحم صدقة ብለዋል رسول عليه الصلاة والسلام በማንኛውም ችግረኛ ለመስዋዕት መስጠት አንድ ሰደቃ የሚዘገብልህ ያ ሰው ደግሞ ዝምድና ያለው ከሆነ صلة الرحم صدقة وصلة ስለሆነ double ይሆናል አጅሩ ማለት ነው እና ለአቅራቢያ ዘመዶችና ለሌሎችም ማን ነው واليتامى በህፃንነት እድሜ ላይ ያሉ አሳዳጊ ወላጃቸው አጥተው ያው የደሃደግ የሆኑ ለሆኑት ወገኖች ማለት ነው ለነዛ ገንዘቡን የሚቸርፈው ኸይር ነው ይልቁንስ ሊያኮራ የሚገባው ማለት ነው ወልመሳኪን እንደውም ደግሞ ምልሱ የሚቀምሱ የሌላቸው ችግሮች ምስኪን ማለት ሚነሱኩን ነው የተወሰደው አንድ ሰው ችግር በሚቀፈድደው ጊዜ የሚሰራውን የሚይዘውን የሚጥለውን ያጣና እጁን አጣምሮ ተስፋ ቆርጦ አንገቱን ደፍቶ ዝም ይላል ማለት ነው እንደዛ በችግር የተቆራመቱና የሚያረጉትን ያጡ ተስፋ የጨለመባቸውን የሚፈቅድና የሚረዳው ሰው ኸይር ነው ይልቁንስ ይሄን ሁሉ የሚያረጉት ደግሞ ሙስሊሞች ናቸው ማለት ነው ወብነ ሰቢል ለመንገደኞችም አንድ ሰው ረጅም ጉዞ ላይ በሚገባበት ጊዜ የተለያየ ችግር ያጋጥመዋል ስንጫልቅበታል ወይ ሌባ ይወስድበታል ሽፍታ ይቀመዋል ያኔ ይበቃኛል ብሎ ይዞት የወጣው ስንቅ ባላሰበው ምክንያት ያልቅበትና ችግር ላይ ይወድቃል ወደ ሀገሩ መመለስ አይችልም ወደፊት መግፋት አይችልም አየር ላይ ይቀራል ማለት ነው ቤት እንኳን ባለጸጋ ቢሆን እንዲህ አይነት ነገር ያጋጠመው ችግር ነው የዛ አይነቱን ሰው እንግዲህ ምድር በዳ ላይ ወድቆ በምታገኘው ጊዜ አይዞ ብለ መተባበርና መርዳት ለሱ መለገስ ድጋፍህን መስጠት ይሄ ትልቅ ኸይር ስራ አላህ ዘንድ የሚያቃረው ነው ይላል እና ብነሰቢል የሚለው የመንገደኛ ልጅ መንገድ ልጅለው ግን ያው በተለምዶ የጎዳና ተዳዳሪ እንደሚባለው ማለት ነው ግን እንደኔ መንገዱን እንደ ቤቱ አድርጎታል ማለት ነው ሰው የሚልሰው የሚቀምሰው ኪራይ የሚከፍለው ስንድቅ መከራያ ያከለለው ያለው ጣፈንታ ምንድነው የሚያስጠጋው መንገዱ ብቻ ነው ማለት ነው መንገድ እንደናት ሆነችለት ይውልባታልም ያድርባታልም ከሷ ይለይም ማለት ነው ለእንዲህ አይነቶቹ ቀውጢ ላይ የወደቁትን ሰዎች መርዳትና መፍቀር ነው ኸይር ስራ ሊባል የሚገባው ይላል ወሳኢሊን እንዲሁም በተለያየ ምክንያት በልመና የተሰማሩ ለሆኑት ችግረኛ ሰዎች ይላል ሰዎች እንግዲህ በተለያየ ምክንያት ራሳቸውን መርዳት ያዳግታቸውና ለልመና ይጋለጣሉ እነዛ ለልመና ላይ ያሉ ሰዎች ጋሊበን ችግረኛ ናቸው ማለት ነው አንዳንዶቹ እንደ ሞያ አድርገው እሱን እንደ ስራ አድርገው የሚይዙ አሉ ገንዘብ እያላቸው ያን ነው ግን ጋሊበን ሰዎች ክብር አላቸው ክብራቸውን ዝቅ አድርገው ሌላን የሚለማመጡት ችግር ሲያስገድዳቸው ነው ይችግር ችግር ያላስገደደው ሰው ይያለው እንዳም ከሌላው በታይ መሆን አይፈልግም ማለት ነው ውስጥን ካብጥሎ ምስኪና አደረከኝ እንዴ ነው የሚለው ይቆጣል ማለት ነው ስለዚህ ክብር ያላቸው ሰዎች ቀን ይጥላቸውና በችግር ለልመና ይጋለጣሉ ማለት ነው የዛ አይነቶችን ሰዎች መርዳትና ማንሳት ነው ትልቅ ኸይር ስራ ሊባል የሚገባው ይላል ማለት ነው ወፊ ሪቃብ ወፊ ፈክር ሪቃብ ለማለት ነው ሙዳፍ ወርቋል እና አንገትን ደግሞ ከባርነት መከራ ለማውጣት ነፃ ለማድረግ ማለት ነው ከባርነት የተያዘ ሰው የሰው ግዙ አገልጋይ የሆነ ሰው በወትሮ ጊዜ ሰዎች ሸጡ ይለወጡ ነበርና ደካሞች እነዛ ሰዎች በተለያየ ምክንያት አንገታቸውን ከሰው ቁጥጥር ለማውጣትና ነፃ ሰው ለመሆን ይጥራሉ ይሽተረተራሉ እና አለቆቻቸው ጋራ በመግባባት በጸባይ በመለማመድ ለገንዘብ ልክፈለወትና ነፃ ያውጡኝ ይልቀቁኝ ጋሽ እያለ ይለምናል ልጅ በየጊዜው ማለት ነው ያ ሰው እንደዚህ በሚባልበት ጊዜ ይተባበረው ይገባል ማለት ነው እና ይሄ ሰው ሰው ነው በመሰረቱ የአደም እና የሐዋ ልጅ ነው ቀን በተለያየ አጋጣሚ በሰው ሰራሽ ምክንያት ነው ለዚህ ችግር የሚጋለጠው ማለት ነው ስለዚህ የሰው ነጽነቱን በሚፈልግበት ጊዜ ያ አለቃው የሆነውን ሰው ሊተባበረው ይገባል ሌላው ህብረተሰብ ደግሞ ድጋፍ ሊሰጠው ይገባል አንተ እኛው ቢጤ ሰው ነህና ነፃ መሆን አለብህ ብሎ እያንዳንዱ ሰው የሚችለውን ቢወረውርለት በቀላሉ ያን የተፈለገበትን ገንዘብ ከፍሎ ነፃነቱን ሊቀዳጅ ይችላል ማለት ነው ለእንደዛ አይነቶቹ ሰዎች መርዳት ነው ከይር ስራ ሊባል የሚገባው ይላል አላህ ወአቃመ الصلاه ከዛም በላይ ደግሞ ከጌታና ከናንተ ጋራ በቀጥታ የምታገናኝና የምታቆራኛችሁ ሶላት ናት ሲረቱን በይነል አብዲ ወረቢ እንደተባለው ማለት ነው ሶላትን ፍርአቱን ጠብቀውና ጊዜውን አክብረው አሟልተውና አዘውትረው የሚሰግዱ የሆኑ ሰዎች ይህን የሚያደርግ ሰው ነው የትልቅ خیر ባለቤት ነው ሊል የሚገባው ይላል ማን ወአተ ዘካ እንደገና ግዴታ መጽዋትንም የሚቸር ማን ነው መጀመሪያ ወአተል ማለ አሳልፈን ነበር ያኛው ሰደቃ አማ ነው ማለት ነው ዘካው ሳይሆን መደበኛው ሳይሆን ያው መርከብ የተዘበረባቸው ችግር ያጋጠማቸውን ሰዎች ስታገኝ ከዋና ገንዘብ ቆንጠር እያደረግ መስጠት አለብህ ለማለት ነው ያን ያደረገ ነው የኛው እንደገና መደበኛው ዘካት ያ ምንጊዜም ቢሆን ከሶላት ጋር ነው ተቆራይቶ የሚመጣው ሶላትና ዘካት አይነጣጠሉም እና ለቀሪነቱ በኪታብላህ እንዳልታ አቡበከር ረዲየላሁ ዐንሁ አርዳ ግዴታ ምጽዋታቸውንም የሚቸሩ ናቸው አላህ ያሰጀበባቸውን መጠን ወቅቱን ጠብቀው በሚገባ ሂሳቡን አስልተው ለሚገባቸው ሰዎች የሚለግሱ የሆኑት ናቸው አስሐቡል ቢር ሊባሉ የሚገቡት ኢላላ አላህ Subhanahu Wa Ta'ala ወልሙፉነ ቢአህዲሂም እንደገና ደግሞ ከዛም በላይ ቃል ኪዳናቸውን የሚያከብሩና የሚሞሉ የሆኑት ናቸው ዘውል ቢር ሊባሉ የሚገባቸው ይላል ይህ አጠቃላይ ቃል ነው ያለፉትንም ያልተዘከሩትንም ያካትታል ቃል ኪዳናቸውን የሚያከብሩ ሰዎች እነዚህ አህለል ቢር ሊባሉ ይገባቸዋል ቃል ኪዳኑ ካንተና ከጌታ ጋር ሊሆን ይችላል ወይም ደግሞ አንተና ከወገኖች ጋር ሊሆን ይችላል ሁለቱንም ያካትታል ካንተና ከጌታ ጋር የሚለው ተኢማን ይጀምራል ማለት ነው አንተ ያው የተፈጠርከው ጌታህን ልትገዛ መሆኑን አውቀህ በጌታ ካመንክና እሱ ያዘዘህን ከሰራ የከለከለህን ከተከለከለ ኮንትራትን ተወጣል በታማኝነት ማለት ነው አንተ ካሊከነ ያከናውሉ ያከነስተን እንዳልከው እኔ ደግሞ አንተን መገዛት ቃል ገብቼልሃለሁ ትለዋለህ መጀመሪያ ላኢላሃ ኢላላህ ስትል በቀጥታ ቃል ኪዳን ነው የምትፈርመው ማለት ነው ከአላህ በስተቀር ማዕቡድ የለኝም እሱም ብቻ እገዛለሁ ታልክ ከዛች ዕለት ጀምረ እስከ ፍጻሜ ድረስ ሁልጊዜ ያለማቋረጥና ያለመሰልቸት የታዘዘህና አቅምህ የቻለውን ሁሉ ማድረግ አለብህ የተከለከለውን ሁሉ መከልከል አለብህ ያንካ ጓደል ቃል ኪዳንህ እንዳፈረስ ይቆጠራል ተቃለ ላይላህ ኢላላህ ይያል በተግባር አብዶ ይሸህ የምትል ከሆነ ቃል ኪዳን አፈርደን በልቷል ማለት ነው አይደል ግድሌሎቹን ብቻ ነው አሻግረን ማየት ያለብን ወደ ይሸህ ችግር አለባቸው እና ከዛም በኋላ ሶላት ሙስሊም ነኝ የሚለው ስንቱ ነው ማአት ነው ግን ሶላት የሚሰግዱት መስጊድ አካባቢ የሚታዩት በጣም ጥቂቶች ናቸው አይደለም እንዴ አንዳንድ ጊዜ ረመዳን ሲመጣ ያስታውቀናል ምን ያህል በርሰንት እንደቀረ ማለት ነው አይደለም እንዴ ያለው ስንት ጥፍ ነው የሚመጣው ያ ሁሉ ከተማ ወብሮ ነበረ ከየት መጣ ተሰማይ ወረደ አዲስ ሰው ሙስሊም ሆኖ ያበቃል ቃል ኪዳኑን አፍርሶ 11 ወር ሙሉ ደፍቶ ከርሞ አጨረሻ ወር ላይ መጥቶ ያው በሙናሰባ ጃይዛ ሊቀበል ይመጣል ማለት ነው ሌሎች የሰሩትን ይሄ የሌባ ስራ ነው ማለት ነው ሌላው በደከመው ግርግር ፈጥሮ እሱ የገበያ ግርግር ለሌባ ይመቻል እንደሚባለው እና የዛ አይነት አሰራር አይሄድም ማለት ነው በተለይ ያው ረመዳን ሲሄድ አብሬ ሄዳለሁ የሚል እቅድ ይዞ ከመጣ ዛሬ መጨረሻው ነው ተባረካለው ካለ ችግር የለም ይጀምር አዲስ ምዕራፍ ተከፈተ ማለት ነው እና እነዚህ እንግዲህ ወልሙፉነ ቢአህዲህም የሚለው ቃል ሁሉንም ያካትታል ማለት ነው ታሚሙን بعد التخصيص ይባላል ወፋ ቢልዓድ አጠቃላይ አንድ ሰው እምነት ተቀብላለሁኝ ካለ እምነቱ የሚያዘውና የሚፈልግበትን ነገር ሁሉ ሰለቸኝ ደከመኝ ሳይል መቀጠል አለበት ማለት ነው እንዲሁም ዘካ ገንዘብ እያለው ስንቶቹ ናቸው ገንዘብ እያላቸው ዘካ የማይከፍሉት እና ዓለመል እስላም በተለይ በአሁኑ ጊዜ ሙሉ በሙሉ ሀብታሞች ዘካቸውን ቢያወጡ አንድ ሙስሊም ካለ ችግረኛ ይገኝም ነበር ተብሏል ባለሙያዎች ያለ percent ገንዘቡ ታውቋል አሁን ለአንዳንዱ ተሰልቶ ምን ያህል ትሪዮን እንደሆነ ተደርሶበታል ያ ዘካው ቢወጣለት ሩቡ በኋላው ሽሩ በአለም እስላም ላይ አንድ የሚቸገር ሙስሊም ሊገኝ አይችልም ነበር ተብሏል ሁሉም ወደ ሀብታምነት ሊቀየር ነበር ማለት ነው ግን ያንን ስለማይሰጡ ዲያው የበዛ ነው አሁንም እየሰፋ ነው ያለው ማለት ነው አሁንም ቃል ኪዳን እየፈረሰ ነው እንግዲህ ሙስሊም ነኝ ዘካ ከፍላለሁ ብሎ ቃል ገብቷል ግን ዘካው የለም ማለት ነው እና ወልሙፉነ ቢአዲን ኢዳ አዱ እስበርሳቸውም ደግሞ እንደዛው ነው ማንኛውም ሙስሊም የሆነ ሰው አልሙስሊሙ አኹል ሙስሊም ተብሏል ወንድሜ ነህ ብላል ወንድም ከሆነ አንተ እየበላህ ለምን ሱቆሙን ያደራ አንተ እየለበስክ ለምን ሱርቃኑን ይሄዳል አንተ የደነስ ቃል ካላስፈላጊ ነገር ሁሉ ቅንጦ እንትን ይያልክ እሱ ግን የለት ቁርስ ለምን ያርበታል ቃል ኪዳናዊም ወድም እንደምን ሆዋ ማለት ምን ማለት ነው ቃል ብቻ ነው አቡበከር እሱ አቡ ሁረይራ አንድ ጊዜ አንድ ሰው መጥቶ ወድሃለሁ አሉ አላቸው በበደል አንተ ሰው ተጠንቀቃሉ ተጠምን አለ ስፋ ናቸው እውነትክን ነው አሉ አሁን ወዳለሁ እሱ ሀብታም ነበረት ትንሽ ያውቁስ ያለ ገንዘብ ባል እንግዲህ አንድ አንድ ቀን ቀጠሮ እናያዝና ገንዘቡን ለሁለት እንካፈላለን አሉት አንተ ጋር ያለው አለ እሱን እንካፈላለን ቀልድ ነው እንደ ወንድሜ የሆነ ያበቃ ሲሉ ጣራ ተፈተና ወደቀ ማለት ነው ስለዚህ ቃል ኪዳን የሚባለው ነገር ቀላል ነገር አይደለም ስርሳችንም እንደዚሁ ቃል ከገባን ነገ እንዲህ ቦታ እንገናኝ ወይም ደህሰታለሁ ምናምን የሚል ቃል ታመለጠች ያቺ ቃል መከበር አለባት እንላአደ ካነ መስኡላ ወይ አለመግባት አለመዘላበድ ካልክ ግን ያችን ነገር መወጣት አለበት ነገ ትጠይቅባታለህና ማለት ነው አሃዱ ቃል በሚገቡ ጊዜ ሰርታቸውም ለቀልድ እንኳ ቢሆን አንድ ሴት ልጇ ያለቀሰባት ልታታልለው ናማ እሰጣለሁ ስትል ሰማት ነብዩ አለይሂ ሰላቱ ወሰለም ሰጣለሁ መሰጠህን አጣቃተም ይባላል አይደለም ይሄም በምትል ጊዜ ምን ልትሰጪው ነው አሏት ረሱል ተጋብሮ። ብለው ሆነ ተምረን ባይችን ተምረ ለሰጠው አሉ አዎ የባይ ሆኖሮ እቺ ውሸት መዘገብብሽ ነበር አሉ ስንቶቹ ናቸው መሰጠህን አላውቃትም ብለው ኋላ ዝም ብለው የሚቀሩት ይሄ በቀልድ እንኳን በትንሿ በህፃን ደረጃ ህፃን ለማታለል እንኳን እሰጣለሁ እንዲያረግልህ ታለ መሰጣለበት አለበት አለበለዚያ ውሸት አስተማርከው ያን ልጅ ማለት ነው እንደዚህ ብሎ ማጣለል አለ ለላጥ ጭንቅላቱ ደርስ ነው የሚወስደው ማለት ነው ግን የተባለው ነገር ከተደረገለት እሱም አብሮት ያድጋል አንድ ሰው የተናገረውን ማክበር አለበት የሚለውን ተቀርጽበታል ማለት ነው እሺ ጊዜው ስለተገባደደ አሁንም እዚህ ላይ እናርፋለን ኢንሻአላህ በኋላ ሰለላሁ ዐለይሂ ወሰለም አላ ረሱላህ እንደገና ተመልሰናል እና አላህ Subhanahu በዚህ አያት ብዙ መሰረታዊ ነጥቦችን ነው እያስታወሰን ያለው የአርካን ኢማንና የአርካን ኢስላምን ክፍሎች በመዛኝ ጠቅሳ አካታለች ቻያት ማለት ነው እና አህድ የሚለው ላይ ነበረ የቆምነው አህድ ከአንተና ከጌታህም ጋር ያለውን ቃል ኪዳን ማክበር መሙላት አለብህ እስበርስ ያለውንም ደግሞ ፍጡር ለፍጡር በመካከላቸው የተለያዩ ሙዓመላዎች አሉ ተአቁሎች አሉ እነዚህን ነገሮች ሁሉ ማክበር አለብን ማለት ነው hatta ከካፊር ጋር እንኳን ቢሆን ምክንያቱም ያኛው ሰውዬ የፈለገው እምነት ለራሱ ነው አንተ ግን አህዲ ከገባ እንዲያረጋለን እንድንሰራለን ካልከው ማክበር አለብህ እንደውም እሱ ጋር ያለው አህዲ የበለጠ መከበር አለበት ቁዝር እንኳ ቢኖርህ እንደምንም ብለህ ተቀሉ መሆን አለብህ ማለት ነው ለምን ለሱ የተሳሳተ መልእክት ስለ እስላም እንዳታስተላልፍ እነሱ እስካሁን ድረስ ክርስቲያኖች አቃል እስላም ታማኝ ነው ይላሉ መስክራሉ ግን አሁን እየተሸረሸረ ነው ይሄ ነገር እና እንዲቀን ዛሬ እናንተም እንደኛ ሆናችሁ አለኝ አዲስ አበባ እናንተም እንደኛ ሆናችሁ እስላም በጣም ታማኝ ነበር እኮ እኛ እናምን ነበር የአጎቴን ልጅ ወንድሜን አላምንም እስላም ማምነውን ያህል አለኝ ወላሂ ወደ ዘነበ ወርቅ ስንሄድ አውቶቡስ ባባ ከተማ አውቶቡስ እናንተ ስለት ብሎ ሲያየው እናንተ ወትሮውን ሙስሊም ትመስላለህ አለ ሽማግሌ የወትሮዎችን ትመስላለህ ደጎችን እና አሁን እኮ በቃ እናንተ እንደኛ ሆናችኋል ሱብሃንአላህ እንዴት ነበር የወትሮው ስለው ከባይ መጥተን ተገጠር እልጭነን መተን ገንዘቡን ሽጠን ይዘን መሄድ አንፈልግም ሽፍታ ይቀማን ነበር አለ ወጣትነት እዚህ አረቦቹ የመኖች በብዛት ነበሩ እነሱ ምን አናቃቸው ብቻ ምልክቱን አይተን ሱቁን ይሄን ገንዘብ አስቀምጥልኝ ሳምንት ወስደዋለሁ ስንላቸው እሺ ብሎ ይቀበልና ከረጭቷ ላይ ማስተዋሻ ይጽፍባታል እዛ ከዘና ውስጥ ይወረውራታ ይወረውራታል በሳምንቱ መጠን ያቺ በቀደማ ሳንቲ ስትላ ሳትፈታ እንዳለች ነው ስሙን አያውቀኝም እኔም አላውቀውም እንደዚህ ያረጉ ነበር አለ ሱብሃንአላህ ዛሬ ግን እንኳን እንደዛ ኖሮ ይልሰጥ እንዳውም ባጠገብ ሲያልፍ ይለቀፈፈኝ ነው <laughs> በጣም ይገርም ነው እና ይሄን እንግዲህ እስላም የሚለውን ቃል በዳዋ ራሱ በቃል ሳትናገረው ተጥሊቅ ስታረቀው ዳዋ ይሆናል ራሱ ማለት ነው ሙስሊሞች እንደታማኝ ናቸው እውነተኞች ናቸው ደጎች ናቸው ምናምን የሚለው ነገር በተግባር ሁሉም የሚያየው ከሆነ የተሻለ ነገር የማይወዳለን የተሻለውን እኔም እንደነሱ ልሁን ይላል ማለት ነው ግን ሙስሊም ነኝ ብለህ ሲያበቃ ልክ እንደሱ ሸርሙጣ ልክ እንደሱ ዘራፊ ልክ እንደሱ ሌባ ከሆንክ ምን ምን ልዩነት አለው መልሶ ያው ሆነ ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ እነዚህ ነገሮች ቋሚ ስነ መግባራት ናቸው ሰዎችን ሁልጊዜ መልካም ስነ መግባር ባላቸው ቁጥር ኸይር ይኖራቸዋል ማለት ነው መልካም ስነ መግባርን ደግሞ የሚያፈራው ጤናማ እምነት ነው ትክክለኛ እምነት ላይ ነው ሊበቅልና ሊያፈራ የሚችለው እምነት ቢስ የሆነ ሰው ሚዛን የለውም መለኪያ የለውም ጊዜያዊ ጥቅሙ ብቻ ነው የሚያሳድደው ከተመቸው እናቱንም ያዝንላትም ማለት ነው ኢማን ያለው ሰው ግን የሰውን ሀቅ ማጓደል እንደሚያስጠይቀው ያውቃል ከሁሉ በፊት አላህ እንደሚጠይቀው ስለሚያውቅ በዛ ነው ትክክለኛ ሊሆን የሚችለው አሁን ግን ኢማን ባህል ሆነ ልማድ ሆነ ማለት ነው ስም ብቻ ሆነ ከዛ በኋላ ሌላው እንዳውም ብልግናው ስራ እንደ ስልጣኔ እየታየ ነው በስልጣኔ ወደ ኋላ ለመቅረት መሳተፍ አለብኝ ወደሚለው እየተሄደ ነው አሁን ኖር መሆኑ ቀርቶ ማለት ነው እና አይዳ ወሳቢሪን ወቢሩ ሳቢሪን ማለት ነው ቢሩ ማን አመነ ቢላህ ብለ ነው እና የተነሳ ነው እንዲሁም ደግሞ ትልቅ መልካም ስራ ሊባል የሚገባው የታጋሾች ትግስት ነው ወይም እዚህ ላይ ኢራቡ ስለተቀየረ መንሱብ ሆኗል ወሳቢሪና ባልታውን በመርፎ ነበር የመጣ ነው ማለት ነው ወልሙፉና ዋቃ መስላት እያለ ነበር የመጣው አሁን ግን ወሳቢሪን አለ ነስብ አደረገው ምንድነው ወአምደሁ الصابرين خصوصا من بين هؤلاء الموصوفين አሁን ከተጠቀሱት የመልካም ስራ ባለቤቶች መካከል በተለይም ታጋሾችን አወድሳቸዋለሁ ለነሱ ልዩ ቦታ ሰጣቸዋለሁ ኢላላ አላህ Subhanahu Ta'ala ሶብር እንግዲህ ከፈተና በኋላ ነው የሚመጣው የተለያየ ፈተና ነገር ሲያጋጥምህ እንደምን ጥርተን ለክሰስ ስሜትን ተቆጣጥረህ ለአላህ ብለህ ታል በመታረገው ጊዜ ሳትወራጭ ሳትቆላጭ ያ አላህን በጣም ያስደስታል ማለት ነው ስለዚህ ወአንዲሁ ሳቢሪና ፊልበሳ በምን አጋጣሚ ነው ሶብር የሚፈተነውና ነጥሮ የሚወጣው በበእሳ ጊዜ በእሳ ማለት ሽደት አልፈቅር ማለት ነው በጣም የከፋ ችግር ያጋጥማል ሚላስ የሚቀመስ ይጠፋል ልጆች ያለቅሳሉ ትጨነቃለህ በዛ ጊዜ ለምን እንደው እንደዚህ ማትመግበን ከሆነ እነዚህ ልጆች የፈጠርካቸው የሚሉ ሰዎች አሉ ለምን ፈጠርክብኝ እንደዚህ ምታረክ ከሆነ ከሆነ አላህ ጋር ተጋጨህ ማለት ነው አላህ ህክማው ለምን እንደሚፈጠር እሱ ያውቃል አንተ ግን ለምን ብለህ ግምገማ ማረክ ከፈለክ ራስህን ነው መገምገም ያለብህ ወማ አሳበኩም ሙሲበትን ፈቢዋ ከሰበት አይዲኩም አፋን ከቲር እኔ በጥፋቴ በክፋቴ ግለሰብ እንደ ግለሰብ ህብረተሰብ እንደ ህብረተሰብ እኛ ምናልባት ቀደም ብሎ አላህ የሰጠን ያማ ያላግባብ ተጠቅመን ጌታ ተቀይሞን ነው ይሄን በላይ ያመጣብን ብሎ ራስን መገምገምና ተውባ ማረግን ይተውና በምን አበሳችን ነው እንደዚህ የሚያደርገን ብሎ ከአላህ ጋር መፋጠጥን ይመርጣል ማለት ነው ያ ከሆነ ችግር የበለጠ ችግር ነው የሚመጣው ስለዚህ ወሷቢሪን ወአምደሁ ሷቢሪን እንደምትሃን البأس የከፋ ችግር በሚመጣ ጊዜ ትግስት የሚያረጉትን ሰዎች አወድሳቸዋለሁ ይላል ይሄን ያመጣ ጌታ መለወጥ ትችላለህ በእኛ በጥፋታችን ነው ነስተፍሩ ከሆነ ቱቡ ኢለይከ ያ ረብ ርዙቅና ወርሐምና ያልክ እንደሆነ ይሄ ጌታን ያስደስታል ማለት ነው ወበራ እንደገና ሽደተል መረድ ማለት ነው በጣም የከፋ የሆነ በሽታ ያጋጥማል ባንተ በበተሰበ ላይ ለመታከም አቅም ማስችልበት ደረጃ ደርሳል የሚረዳም ይጠፋል እዛ ጊዜ ይጨልማል ማለት ሁኔታው እዛ ጊዜ ተበሳይቶ ከበላይ ምን ያደርገኛል የሚሉ ሰዎች አሉ እዛ ላይ ስንት ማድረግ ይችላል አላህ Subhanahu Wa Ta'ala እና የፈለገው ነገር ቢመጣ አንተ ያላህ ባሪያ ነህ ፋሪያውን የፈለገውን ቢያደርግ ለምን እንዴት ተብሎ ሊጠየቅ አይገባውም አንተ ግን ራስህን ደካማ ጎንህን አርመህ ከሱ ጋር ለመታረቅ መቻል አለብህ እንጂ በሶብር ማንገራተትና እንዴት እንዳረከኝ ማለት አይገባም ማለት ነው ወህነ ልበስ እንዲሁም በጦርነት ጊዜ ጦርነት በሚመጣ ጊዜ አይፍረር ነው እንደምታውት እርጥብ ደረቁን ሁሉን ነገር ነው የሚያቃጥለው ማለት ነው እና የዚህ አይነት እንግዲህ ሰዎች እድሜ ልካቸውን አንዳንዶች እንዳውም ከአባታቸው ከቅድመ አያታቸው የወረሱትን ንብረት ርስታቸውን ሁሉን ነገር የሚያሳጣ ነገር ይመጣል ማለት ነው በአንድ ቀን እንግዲህ መቶ አመት የተደከመበት ስንት ጉልበት ስንት ገንዘብ የፈሰሰበት ህንፃ በሚሳኤል ሲመታ በሰኮንድ ጋር ያመድ ይሆናል ማለት ነው ይሄ እንግዲህ ምንድነው የሚያሳድረው ለሰው ልጅ ትልቅ ፈተና ነው ማለት ነው አንተ እንኳን ለራስህ ለልጅ ልጆች አላስብም ምንም ችግር የለም ስትል የነበረ በደቂቃ ውስጥ ምስኪን ሆነ ጎዳና ላይ የምትተኛ ሆነ ታገኛለህ ራስህ ማለት ነው ይሄ ትልቅ ፈተና ነው ይሄ ፈተና በሚመጣ ጊዜ ሶብር ያስፈልጋል ማለት ነው ምክንያቱም ብትዘል ብትጮህ ፊትክን ብትንድም ብትል የበለጠ ነው እንጂ ጌታ ጋር የምትጣላው የምታረገው ነገር የለም በጌታ ቁርባ ግን ያን በሚያረግ ጊዜና በጥፋታችን ነው ጌታ አውቀናል ተረርተናል ቱብና ኢለይከ ቱብ አለይና ነው ወደ አንተ ተመድሰናል አንተ ይቅር በለን ብሎ ወደሱ መሽጎጥጎጥ አለበት እንጂ ማንገራጠጥ አይገባም ማለት ነው ነው ወህነል በስ ለጦርነት ጊዜ ያለ የለለ ቤትህን ንብረትህን ታጣለህ ከዛ ማልፎ አካልህን ታጣለህ ስንቶቹ ነው ቆራ እጅግራቸው ግራቸው እየረገፈ ያለው ማለት ነው እንደ አይናቸውን የሚያጠዋሉ ከዛ ወይ የሚማረካለ የሚሰቃያለ እንዳውም ከሞት የባሰ የሚገረፉት ተነ ህይወታቸው በሳት የሚጠበሱ አሉ ያ ሁሉ ሞቼ ባረፍኩኝ እንደነገሌ በሞቱ ሰዎች የሚቀናበት ደረጃ ይደርሳል ማለት ነው በዚህ በሚመጣ ጊዜ በዛ ጊዜ ሶብር የሚያደርጉ ናቸው እኔ ዘንዳ ታላቅ የገር ሊሰሩ ተብለው ሊወደሱ የሚገባቸው ይላል አላህ Subhanahu Wa Ta'ala እና እንግዲህ በላ ነው እንደሚታወቀው ይህ አይነት ፈተና በሚፈራረቅባቸው ጊዜ መበሳጨትና መቆላጨቱን ትተው ሶብር አድርገው እህቲሳብ ተጌታ አጅር አገኝበታለሁኝ ያሉ ሰዎች ይሄ ሙሲባው ራሱ ችግሩ ወደ ጸጋ ይለወጣል ማለት ነው ለምን እነማ ፈሷቢሩና አጅረውም بغير حساب አውቀህበታል እስማር ልታረገው ትችላለህ ይሄን ነገር በአግባቡ ተተቀበልከውና ተተቋቋምከው አላህ የሚሰጥህ ካሳ ደግሞ በዱንያም በአኸራም ከዛ የበለጠና የተሻለ ነው የሚሆነው ግን ለምን እንዲህ አደረከኝ ብለህ የማቁረፍና የመግረጭረጭ ሁኔታ ከመጣ خساره الدنيا والاخره የበለጠ ኪሳራ ገዘፈ ማለት ነው ይህን ነገር አጣዋል ማስመለስ አትችልም እንደገና ደግሞ የጌታን ውሳኔ በመቃወምና በሱ ላይ በማኩረፍ እንደገና ከሱ ልታገኝ የምትችለውን ነገር ደግሞ ታጣና የበለጠ ኪሳራው ወጥ ይሆናል እስከ ቀን ድረስ ማለት ነው ወህነ البأس እና በጦርነት ጊዜ የሚደርስባቸውን ሰቆቃና መከራ ታግሰውና ተቋቁመው የሚገኙ የሆኑትን ሰዎች አመሰግናቸዋለሁ ኡላኢከ الذين صدقوا في ايمانهم እና እምነት አለን ሲሉ የዛ አይነት እንግዲህ ከባድ ፈተና ሲፈጋባቸው ይሄንን በትግስት የሚቋቋሙ የሆኑት በእምነታቸው እውነት እርግጠኞችን እርግጠኞች የሆኑት እነዚህ ናቸው ለምን ቃል በተግባር ይለካልና ማለት ነው ሙእሚን ነኝ የሚለው ማለት ነው ሙናፊቁ ሁሉ ሰላም ማይሰግደው ማይቆመው ሙእሚን ነኝ ይላል እንደ ቋንቋ ማን ይከለክለዋል ግን እንዲህ አይነት ፈተና በምተመጣ ጊዜ በፈተና ኬላ ይለካና የሚያልፈው ያልፋል የሚወድቀው ይወድቃል እነዚህ ነገሮች ሲደርሱባቸው ሶብር የሚያደርጉት እነሱን ነው እኔ የማደንቅና የማመሰግናቸው እውነተኞችም ሊባሉ የሚገባቸው በእምነት እነዚህ ናቸው ይላል لانهم قاموا بالمطلوب وينتهوا عن المرهوب የሚፈለግባቸውን ነገር አድርገዋል የሚከለከሉትን ነገር ተከልክለዋልና እምነትን በተግባር አረጋግጠውታል ማለት ነው ወኡላኢከ ሁሙል ሙተቁን እና ጌታቸው ዘንድ ደግሞ ከሚያስፈራቸው ቅጣት የሚያመልጡና የሚድኑትም እነዚህ ናቸው እነዚህ ከባድ ፈተና ተፈራርቆባቸው ጌታን የሚያስቀይም ነገር ሳይናገሩና ሳይሰሩ ለሱ እስላም ሆነው እንደ ተውባ አድርገው በጸጋ የሚቀበሉ ከሆኑ የአላህን ቁጣና ቅጣት እንዳይደርስባቸው ከላያቸው ላይ ያስወገዱ ጎበዞች ናቸው ማለት ነው እና ይሄንን ያላደረጉት ግን ወደ ባሰው ችግር ነው የሚገቡት ማለት ነው ተቀላሉ ችግር ወደ ከባዱ እየተሸጋገሩ ይሄዳሉ እነዚህ ግን ታወቁባት ወዳውኑ ፈተና አስተመጣ ይገባቸዋል አሃ ልትፈትነ ይፈልጋል ማለት ነው በል እንግዲህ ያመጣውን አለብኝ አልহামዱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን እንኳን ንብረቴ ሀብቴ ምን ይቀርና እኔ ራሴ ሲያንተ አይደለሁም እኔ ራሴን ብትገለኝ ብታቃጥለኝ ትችላለህ መብትህ ነው ምን ችግር አለ አንተ ሰጣኝ አንተ ተወሰርከው ደግሞ አልሐምዱሊላህ ለኸይር ነው ያልክ እንደው ይሄ ኢማንህን በተግባር አረጋገጥ እንደገና ደግሞ በዛ ፈተና ብትወድቅ ኑሮ የጌታ ቁጣና ቅጣትን ልትረከብ ነበረ ከዛ አመለጥክና ዳንክ ማለት ነው እነዚህ ናቸው ትክክለኛ ፈተና ከላ ያለፉት በማለት አላህ Subhanahu Wa Ta'ala ያረጋግጥላቸዋል እንዳውም ከዛ አልፎ ያወድሳቸዋል ወአምዲሁ ሷቢሪን ይላል ማለት ነው እና እንደ الامتحان يكرم الرجل او يهان ይባላል በመሰለ አረብ አይደለም ፈተና ላይ ነው ሰው ማንነቱ የሚለየው የሚወድቀው ደካማ መሆኑ ይታወቃል ዋጋ ቢስ ነው ማለት ነው የሚያልፈው ደግሞ ትናንትና ተራ ሰው መስሎ የምታየው ከባዱን ፈተና በአንደኛነት ሲወጣ ለካይ ሰው ያልባል መስሎት ጎበዝ ነበር ባልና ከዛ ቀን ጀምሮ ግምት ይሰጠዋል ማለት ነው አላህም ዘንድ እንደዛው ነው አላህ እርግጥ ነው ሳይፈትንም ያቃል አለም አልገይ ወሻዳ ነው ግን በተግባር ይፈትናል በተግባር ሳይፈትን እኔ አውቃለሁ ይፈትነ እንደምትወድቅ አውቃለሁ ብሎ ቅጣት ያመጣብህ መከራከር ትችላለህ እንዴ ይመቸው ተፈትኘ ነው የወደኩት ለማን ነው ተፈትነህ ግን በተግባር ከወደቅ አከራከር አትችልም ማለት ነው እና ለዛ ሲል ነው የሚፈትንህ እንጂ እሱ ሳያውቅ ቀርቶ አይደለም በፈተና ውጤት ግን ሊመዝነው ሳይሆን ሳይፈትንም ያቃል ግን ዝም ብሎ ሳይፈትን ውሳኔ ቢሰጥ ምን ይሆናል አምባገነን ፍርድ ይሆናል ማለት ነው ለስልጣኑ የኔ ነው ብለህ ዝም ብለህ እንደፈለግ ያላጠፋ ነው ሰው ታጠፋ ነበር አውቅ ነበር ብሎ አይፈረድም በተግባር የተገለጠ የተረጋገጠ ነገር ነው ፍርድ ሊሰጠው የሚገባው ማለት ነው እና እንግዲህ ይህች ምን አዕظم الايات በጣም ከባድና ብዙ ቁም ነገሮችን ያካተተች የሆነች ታላቅ አያት ናት በመሆኑም እንደይችን ንስባ አይንና የአይናችን ማረፊያ ልናረጋት ይገባል ማለት ነው ሊዝርዝሩ ሳይገባ ዙት የተጠቀሱትን ነጥቦች ከራሳችን ጋር ብናመሳክራቸው እኔ ምንድነው መውቂት ከነዚህ ነጥቦች ጋራ ምን ያህሉን አሟልቻለሁ ምን ያህል ጎልብኛል ብለን ብንገመግም የጎደለውንም ያሟላነውንም ልናቅባት እንችላለን ማለት ነው መለኪያ ናት ራሷ ከዚያ ቀጥሎ ወደ ሌላ አህካም ይሻገራል ያ አዩሃ الذين آمنوا እናንተ በጌታችሁ ያመናችሁ ሆይ ይላል ማሸር المؤمنين ማለት ነው ምን الرجال والنساء ወንዶችንም ሴቶችንም ያካትታል እናንተ ያው እንደሚፈለገው በጌታ አምነናል ያላችሁት አትባኡ መሐመድ ሰለላሁ ዐለይሂ ወሰለም ኩቲበ አለይኩሙል ቂሳስ እንግዲህ በእኔ በጌታችሁ ያመናችሁና በፍቃዴ ለመመራት ራሳቸውን ያዘጋጃችሁ ከሆነ በሁሉም ህይወት ዘርፍ የኔ መመሪያ መቀበልና መተግበር ይጠበቅባቸዋል በመሆኑም ጸሎት ብቻ አይደለም የኔ ሀቅ ና ወንጀለኛ መቅጫም አለ በእስላም ይላል ማለት ነው በሱም መሳተፍ ይጠበቅባቸዋል ናጾምና ዘካት ምጽዋት ነው ብላችሁ ቆንጠል አድርጋችሁ እንዳታልፉ በሁሉም ነገር ማህበራዊ ጉዳይ ብትል ፖለቲካዊ ጉዳይ ብትል በእስላም ሁሉን ነገር ነው የሚያካትተውና የወንጀለኛ መቅጫም አለን ይላል በመሆኑም ያ አዩሃ الذين آمنوا እናንተ በጌታችሁ ያመናችሁት ሆይ ኩቲባ አለይኩሙል ቂሳስ ፍልቀትላ ሰዎች በመካከላችሁ ያላግባብ በሚገደሉ ጊዜ ጸጥታን ለማስከበርና የሰዎችን ህይወት ለመታደግ ሲባል ይህንን ወንጀል የምትገቱበት ፍርአት ተጣጫዋለሁ ኢላለ ማለት ነው ቀትላ ማለት የቀቲል ጀምዕ ነው አንድ ሰው ያላግባብ ሲገደል ቀቲል ይባላል ብዙ ከሆኑ ሟቾቹ ቀትላ ይባላሉ ማለት ነው በጀማዓት ተክሲር እና ሰዎች ያላግባብ ከተገደሉባችሁ እነዛን ገዳዎችን የምትዳኙበት ህግ እሰጣቸዋለሁና ያንን ተቀብላችሁ ገቢራዊ ስታረጉ ነው አሁን ሙእሚን መሆናችሁ የሚረጋገጠው እና የአላህን ህግ ገቢራዊ ለማድረግ ፈቃደኛ ያልሆነ ሰው ሙእሚን ነኝ ቢልም ሙእሚንነቱ ሊረጋገጥለት አይችልም ነው ዋናው ነገር ለምን ያ አዩሃ الذين آمنوا ብሎ ገባ አማኝ ከሆንክ ወንጀለኛ ወንጀል በሚሰራ ጊዜ በማን ህግ ነው ወንጀለኛ መቅጣት ያለብህ በማን በጆርጅ ወላ ረብ العالمين ህግ መሆን አለበት ማለት ነው ይሄን ለማድረግ እየቻልክ ግን ካላደረክ ኢማኑ ችግር አለበት ማለት ነው እና አማኝ የሆናችሁ ሰዎች ሰዎች በሚገደሉ ጊዜ ገዳዎችን ዳኝነት በምትሰጡ ጊዜ በእኔ ህግ መዳኘት መቻል አለባችሁ ይህን ካላደረጋችሁ ኢማናችሁ ትክክል አይደለም ማለት ነው ስግደቱን ላንተ መቀጫ የትኑን ወንጀለኛ መቅጫውን ደግሞ ከፈረንሳይ አመጣለሁ ማለት የለም ማለት ነው እና እንዴት ነው ቂሳስ የሚባለው ነገር በተመሳሳይ መልኩ የሰው ልጆች በመሰረቱ እኩል ናቸው የአደምና የሐዋ ዘር ናቸው ስለዚህ ወንጀል በሚፈጸምባቸው ጊዜ ይሄ ትልቅ ነው ይሄ ትንሽ ነው ይሄ ሀብታም ነው ይሄ ድሃ ነው ይሄ ጥቁር ነው ነጭ ነው የሚባል ነገር የለም ሁሉም ሰው በአድል ጥፋት መከፈል ይኖርበታል ይላል አልቅሷስ ማለት አልሙማሰለቱ ፍልቀት ሊማን ነው ገዳው በገደለበት መልኩ ተገደው በተገደለበት መልኩ ያ ገዳውም እንደገና መገደል ይኖርበታል ማለት ነው ባይሆን ተጣርቶ ወደ ገዳይ መሆኑ መረጋገጥ አለበት እንዲሁም ደግሞ የተለያዩ ምክንያቶች ካሉ መጣራት አለበት አንዳንድ ጊዜ አእምሮው ይነካና እንዲሰው ሳያቅ ዝም ብሎ ቁርሾ ሳይኖረው የቤተሰብ አባልንም ሊገል ይችላል እንግዲህ ከሆነ ትገለዋለህ ጤናማ አልነበረም አዙር ነው ማለት ነው እና እነዛ ቤተሰቦች ናቸው የሚጠየቁት ለምን እንዲህ አይነት ችግር እንዳለበት እያወቃችሁ ተጠቃችሁ ተብሎ እነሱ ዲያ ይጠየቃሉ እንጂ እብዲ ሰው ገደለ ተብሎ አይገደለም በእስላም ማለት ነው እና እንደገና የخطأ አለ በخطأ ሊገል ይችላል ማለት ነው ሰው አውሬ እያደነ ነው ጥይት ተኮሰ በማከል ሰውየው ገባና ሞተ መኪና እያሽከረከርክ ነው ሰው ልትገል ነው መኪናም ተሽከረክረው መጣና ይመጣና ባል መቆጣጠር ታጣለ ይገጫል ማለት ነው ይሄ ሁሉ ብላ አልገደልከው ማለት ነው በስተት ነው የሚሞትብህ የዛ አይነቱ ግደሩ አይልም እስላም ማለት ነው ይጣራል በምን መልክ ነው ወንጀሉ ሊፈጸም የቻለው መጀመሪያ ደግሞ ቁርሾ ያላቸው መሆኑ ነው ሰዎች ጥል ያላቸው ከሆነ ነው ጥል የሌለውን ሰው አንተ ዝም ብለህ ተነስተህ ተመረጥ አትገለውም በአጋጣሚ ግን ሊሞትብህ ይችላል ማለት ነው እና እነዛ ነገሮች ተጣሩ በኋላ ግን እውነት ገዳይ መሆኑ ከታወቀ ማንም ሰው ቢሆን ቅጣት መሰጠት አለበት በእስላም ነው የሚለው ማን ነው እና አልሁሩ ቢልሁሪ ተፍሲል ያረግነው እንደገና ኩትባ አለይኩሙል ቂሳሱ ፊል የሚለው ሙጅመል ጥቅል መመሪያ ሆነ ማለት ነው እና በተገደሉ ሰዎች ዙሪያ ቂሳስ ተመሳሳይ በቀል መወሰድ ያው ግዴታ ተደርጎባቸው ፉሪዱ አለይኩም ማለት ነው ኩትባ አለይኩም ማለት ፈርድ ነው ቂሳስ ማድረግ ስርዓቱ ከተሟላ ማለት ነው እና እንዴት ይሆናል ተፍሲሉ ካል አልሁሩ ቢልሁሪ ጨዋ የሆነ ሰው በጨዋው አንጻር ይገደላል ይላል እና የሚለው ለብዙ ወንዱንም ሴትንም ያካትታል በባርነት የሌላ ግዙ ያልሆነ ሰው ነፃ የሆነ ሰው ወንዱም ሴቱም ሁር የሚለው ውስጥ ይገባል ማለት ነው ጨዋ በጨዋ ስበርሳቸው ተተጋደሉ የደረጃቸው እኩል የሆኑ ሰዎች ያው አቻ ነውና ይገደላል ማለት ነው ወላ አብዱ ቢላ አብዲ እንደገና ባሪያ ከባሪያ ጋር ተጣልቶ ሁለቱ ባሪያዎች ከተገዳደሉ ገዳውም ይገደላል አቻው ነውና የተገደለው ማለት ነው እና ዘላይ በተፍሲል ቢደረግ ኑሮ ምን ይሆን ነበር አልሁሩ ቢልሁሪ እንዳለ በለብ ወልሁረቱ ቢልሁራ ይባል ነበር ማለት ሴትም እንደዛው ሴቷ ሁር ሁር ግን ሙቃቢሉ ይታወቃል ማለት ነው የወንዱ ነፃ የሴቱ የወንዱ ነፃ አቻ ከሆኑ ካለ የሴቶችም አቻ ከሆኑ የሚባለው ባይጠቀስም በቅያስ ግልጽ ነው መፍሁሙ ማለት ነው ወልአብዱ ቢልአብዲ አለ ባሪያ በባሪያ በሚል ጊዜ ወንድ ባሪያ ማለት ነው ወንድ ባሪያ ቅጣት ደረሰ ከሆነ ስበርታቸው ወልአመቱ ቢልአመቲ ታዋቂ ነው አይደለም እንዴ ሴት ባሪያም ሴት ባሪያ ተገደለች እንደዛው ማለት ነው ከዛ ከዚህ ውስጥ ቡቃቢሉ መፍሁም እንደገና ምን አለ ወደከሩ ቢደከሪ የሚል ያመለክታል ለምን አልሁሩ ቢልሁሪ የሚለው ግልባጭ ነውና ማለት ነው ፍር የሚለው ለፍዙ ራሱ ያመለክተው ወንድ ለወንድ ነው ማለት አይደለም ሴትን በውስጡ ቢይዝም ስለዚህ ወዘከሩ ቢዘከር የሚለውም እንዳይራዘም እንጂ እዙ ውስጥ ተበረ ማለት ነው በቃል ግን አልተጻፈም ማን ስለሚያመለክትለት ወልኡንሳ ቢልኡንሳ አንድ ቦታ ላይ ከወንዶችን ይጥላል ሌላ ቦታ ሴቶችን ይጥላል ማለት ነው በመቃብሉ ስለምታቀው እና ወንድ በወንድም ያው ወንድና ወንድ ከተጋዳደሉ አቻናቸው እንደዛው ይገደላል ማለት ነው ወልኡንታ ቢልኡንታ ሴትና ሴትም እስበርስ ተተጋዳደሉ እንደዛው ይላል ማለት ነው ከዛ በኋላ ተቃራኒ ጾታዎች ከተገዳደሉ የሚለው ይቀራል ማለት ነው ወንድና ሴት ከተገዳደሉስ ባሪያና ጨዋ ከተገዳደሉስ የሚለው ይመጣል ሌላ አያት አለ ለዛ ማጠቃለያ ማለት ነው አነፍስ ለነፍስ የሚል አያት አለ ማለት ነው ሌላ ቦታ እና አነፍስ ለነፍስ የሚለው ሁሉን ያካትታል ማለት ነው ነፍስ የገደለ ሰው እሱም ይገደላል የሚለው ያኛው አያት ይመጣል ማለት ነው ይሄንን እንግዲህ በዚህ መልክ የቀረጸው ለምንድን የነበረውን ተጨባጭ ሁኔታ ለመዳሰስ ሲል ነው ማለት ነው በጃሂልያ ጊዜ ሰዎች የተለያዩ ቀባኢሎች ነበሯቸው ብሔር ብሔረሰቦች እና በጉልበቱ ልክ ነው ደረጃው ከፍና ዝቅ ይል የነበረው ማለት ነው ብዙ ለታላቅ ብሔረሰብ የሆነው ብዙ ጀግኖች አሉት አረቅ አለቃነቱን በጉልበቱ ነው የሚያሳድገው ማለት ነው ከፍ ያለ ታዋቂ ብሔረሰብ ከሆነ እሱ ቅዱስ ይባላል የቃቃው ቀጫጭኖቹ ተሆኑ ግን ደካሞች ናቸው ጉልበት ስለሌላቸው በዳ በትልቁ ብሔረሰብና በትንሿ ብሔረሰብ መካከል ግጭት ተፈጥሮ ለግለሰብ ወይ ከተጋደሉ ምን ይሆናል ለምሳሌ ኢለ እንትኖቹ ካፍሮቹ ብቻ ሳይሆኑ ታውታውያን ብቻ ሳይሆኑ የሁዶች እንኳን ሳይቀሩ በዚህ ችግር ውስጥ ገብተው ነበር ነፍስ ተውራት አለ እንደዚህ ለካን ነፍሱ ቢነፍስ የሚለው ተውራት አለ ያንን ትተው ሰርዘው ግዛ ራሳቸው ባመጡ ችግር ተቀባይል አደረጉት እንትኑን ማነው ነው ቂሳሱን ናመዲና ዙሪያ በኒ ነድርና በኒ ቁረይዛ የሚባሉ ሁለት ብሔረሰቦች ነበሩ በኒ ነድር የሚባለው በጣም ትልቅ ብሔረሰብ ነው በኒ የምትባለው ደካማ ናት ሁለቱም ይሁዲ ናቸው እና ሃይማኖታቸው ማንዲ ነው ዘራቸው አንድ ነው ግን ይጥኛው ደካማ ስለሆነች የጭቁን ሆነች ማለት ያኛው ትልቅ ስለሆነ አንድም ቁረዚና ነዲሪ ከተጋደሉ ምን ያደርጉ ነበረ ገዳውና ተገዳው ማን ነው ገዳው ትልቁ ብሔረሰብ ከሆነ ለዛኛው አንድ ሰው ከበዲ ቁረዛ ከገደለ በዲ ነገር መጥቶ አንድ ሰው ገለ ባህል አይደለም ምን ተፈልጋለ ነው የሚባለው ቂሳስ መጠየቅ አይችልም ና አቻይና እንዳንተ ቂሳስ ምን ተላለ ይላል ያው ገንዘብ ትፈልግ እንደሆነ አንድ መቶ ቁና ተምር ሰጣለን በቃ ዞር ትፈልጋለህ ስለተወጃለ ወይ አይ ታለ ግዳስ ምታረገውን አድርግ ይባላል ማለት ነው ጭራሽ በኒ ቁረዛ አቻ ሆኖ ቂሳስ መጠየቅ አይችልም የሚችለው ምንድነው መተቁና ተምር መቀበል ብቻ ነው ማለት ስለዚህ አልሁሩ ቢልሁር ያለው ለዚህ ነው ሁለታችሁ ወራ አይደላችሁም እንዴ ሁላችሁም አንድ እምነት ተከታይ አይደላችሁም እንዴ ለምን የኛውን ማን ቅዱስ የኛውን ማን ርኩስ አደረገው በዛ ነው በዚህ መልኩ ቅርጽ ያመጣው ማለት ነው በተቃራኒው ቢገልጽ በኒ ቆረይዛው በኒ ነድሩን ከገደለሳ ያ ጊዜ ችግር ነው ማለት ነው እንዴት እነሱ ደፍረው በእነሱ አቅም እኛን ይገላሉ ይባልና በዚህ ልቀቁኝ ይባላል ማለት ነው ምን ይሻላል በሚባልበት ጊዜ አንድ ግለሰብ ነው ተዘኒ ቁረይዛ መጥቶ በእኔ ነገር የገደለው አይደለም አንድ ሰው ሳይሆን እኛ ክቡሮን ስለሆን አንድ ሰው በአንድ ሰው ፈንታ ሁለት ሰው ነው ምንገለው ይላሉ ማለት ነው ህግ ራሱ አውጥተው በራሱ ሁለት በኒ ቁረይዛ መገደል አለበት ያ አንድ ተተገደለባቸው ማለት ነው ሴት ከሆነች የተገደለችው የኛ ሴት የነሱን ወንድ ትተካለች ወንድ ነው መንገደው ይባላል ማለት ነው የተገደለው ባሪያ ከሆነ የበሪ ነጅር የትልቆቹ ባሪያ ከሆነ አጣው ባሪያ በባሪያ አልነበረም ያንተው ከናንተ ከጨዋዎቹ ነው መንገደው ምክንያቱም ባሪያ የናንተ ባሪያ እኛም ባሪያ ሊወዳደር አይችልም እኛ እኛ ባሪያችን የናንተን ጨዋ ያህል ነው ይባላል ማለት ነው ይህን ነገር ለማስወገድ ነው በዚህ መልክ እንት ያለው እንጂ በመሰረቱ የሰው ልጅ እኩል ነው እና አነፍሱ ቢነፍስ የሚለው አጠቃላይ ነው ሰው ንጹህ ነፍስ ከገደለ ማንም ሰው መገደል አለበት ይሄ ትልቅ ነው ትንሽ ነው ዳ ነው ሀብታም ነው የሚባል ነገር የለም ግን በጃሂልያ ራሳቸው የፈጠሩትን እንግዲህ ወጣ ገባ ያን ነገር ከዛሬ ጀምራችሁ አስወግዱ ሰው ሰው ነው ይሄ ባሪያ ነው ይሄ ንጹህ ሴት ነው ይሄ ወንድ ነው የሚባል ነገር የለም ሴቷ ከገደለችባቸው ሴት አንገድልም ወንድ ነው መንገድ ማለት ነው አንድ ከተገደለባቸው ሶስት አራት መግደል አለብን ይላሉ ይሄን ተቀባይነት የለውምና ገና መጀመሪያ መግቢያው ላይ እንዳለው አልቅሳት አልቅሳት ማለት አልሙ ማተላ ማለት ነው አምሳያ በአምሳያ ነው ከዛ ውጭ ምንም ነገር የለም የማንም ዘር ሆን ይላል ማለት ነው فمن عفي له من اخيه እና በመሰረቱ እንግዲህ ሰው ከአንድ ወገን ከተገደለበት በአንጻሩ ያው ስርዓቱ ተመርምሮ ገዳይ መሆኑ ከተረጋገጠ ያን ገዳውን ገዳው እያለ ደግሞ አንዳንድ ጊዜ ገዳውን ትተው ሌላውን ይገሉ ነበረ ልጅ ምናልባት ሰው ቢገል አንተን ራስን ነው የምገለው ልጅ አልገልም ይልሃል ደግሞ ማለት ነው ለምን ልጅን አትይዝም ነበር ብሎ ያላበሳው የሁሉ ተቀባይነት የለውምና አቻ ባቻ መሆን አለበት ወንጀለኛ ምንጊዜም ቢሆን መቀጣት አለበት ግን ያ ወንጀለኛ ደግሞ ወንጀል ስለፈጸመ ከሚገባው በላይ ደግሞ ሊቀጣም አይገባም ማለትም ሊጠበቅለታል ማለት ነው እና ባቸው በሚገባው መጠን ተተከታ እገሌ ተለቅ ነውና ይሄን ያህል ጥፍ መሆን አለበት እገሌ ታናሽ ነውና መብት ማጣት አለበት የሚባለው በእስላም ተቀባይነት የለውም ለማለት ነው ከዛ በኋላ ይሄ እንደ መብት ተታወቀ በኋላ ፈመንዑ فيه له من اخيه شيء ይላል ግድ መግደል አለባችሁ ማለት አይደለም ደግሞ መብታችሁ ነው ማስገደል የገደለን ሰው ማለት ነው እንጂ ግን እናንተ ተግባብታችሁ ከዛ ተሟቹ ወንድሙ ደም የተፈቀደለት ሰው ታላስተያየት የተደረገለት ገዳይ ካለ ይላል ይህ ከሆነ ፈትባውን بالمعروف የሟች ወገኖች ያው መገደሉን አፉ ብለውት ከሆነ ገንዘብ የነፍስ ዋጋ ክፈል ይሉታል የነፍስ ዋጋ በሚያከፍሉ ጊዜ ቀስ አድርገው በጸባይ ይከታተሉት ገንዘቡን ለማስከፈል ማለት ነው ወአዳው ለሂዲ ኢህሳን እሱ ደግሞ ያንን ሞት ቀርቶለት በገንዘብ ተለውጦለታልና ህይወት ስላገኘ የሚፈለግበትን ሂሳብ ደግሞ በመልካም ሁኔታ ቶሎ ለመስጠት መጣር አለበት እንጂ ተሞት ግኖት ያበቃ እንደገና ማጓተትና እንት ማለት አይገባውም ማለት ነው የጠያቂውን ቀስ አድርጎ ይጠይቀው አያበሳጨው አበዛው እኮ ሞት ይቀርል ጊዜ ገንዘቡን አሰጠንም እንደያል ተጠቀጨቀው እንደለመደ አሁንም ሊጨምር ይችላል ማለት ነው ያንዳውን ለስለስ ብለህ ነው መቅረብ ያለብህ ያኛው ደግሞ ያው አሁን አመሰግናለሁ እኔ ለሞት የሚገባኝ ሰው ነበረ ይቅርታ አድርጉልኝ ብሎ ቶሎ ተባሮቶ ገንዘቡን መስጠት አለበት እንጂ ሞቱ እንደቀረልኝ ገንዘቡም እንዲቀርልኝ ብሎ ደግሞ ሌላ ችግር መፍጠር የለበትም ማለት ነው እሺ እና አሁንም ጊዜው ስለተገባደደ ዘላይ እንቆማለን ቀጣውን በቀጣው እንመለስበታለን ሰው ያለ አግባብ ተገሎ ያው በክስ በሚጠየቅበት ጊዜ ገዳውን የማስገደል መብት አላቸው በመሰረቱ ማንም የማንም ዘር ይሁን በሸር ሁሉም እኩል ነው ብሎ ነው ያለው ማለት ነው ከዛ መካከል ግን የማስገደል መብት አለው ሲባል የሟች ወገኖች ከሰው ገዳያቸውን ለፍርድ በሚያቀርቡበት ጊዜ ከነሱ መካከል አንዱ ሰው የተወሰነ እድል ከሰጠ እኔ በኩል አይገደልብኝ የሚል ከሆነ የዛ ጊዜ ይቀርለትና ወደ ገንዘብ ይለወጣል ነው የሚለው ፈትባውን ሚን ሚን ቀቲል ማለት ነው ተሟቾ ወገኖች አሉት ከዛ በኋላ ያላቸው እድል መትባውን ቢል ማሩፍ በህጋዊ መንገድ መከታተል ነው እንግዲህ መግደ መገደሉ ቀርቶብናል ከዚህ በኋላ ህጉ የሚሰጠን መብት ምንድነው ይሉና ገንዘብ ነው ማስከፈል የምትችሉ ሲባል ሸርዑ የሚፈቅድላቸውን መብታቸውን ይከታተሉ ግን በመልካም ጠባይ ቀስ አድርገው ሰውየውን ሳያበሳጩና ሳያናድዱት ያው አላህ አንተንም እንድትተርፍ አድርጓል አልহামዱሊላህ እኛም ደግሞ ሀቃችን እንፈልጋለን ያው ብለው ይጠይቁት በጥሩ ቃል ማለት ነው በመዝደብ በማንቋሸሽና በመዝለፍ ከሆነ ግን የዛ ጊዜ ሰውየው እንደገና ሸይጣን ይረክበውና መልሶ ሌላ ችግር እንዳያመጣ ለዘብ ብላችሁ ጠይቁ አለ ማለት ነው ዋዳው ንለይ ቢኢህሳን እሱ ደግሞ ገዳው ማለት ነው ወደዛ ወደ ሟቹ ወገኖች የሚፈለግበትን ሂሳብ በመልካም ሁኔታ ማድረስ አለበት አልহামዱሊላህ ከሞቱ ድኛለሁኝ አሁን እንደምንም ብሎ ተበድሮን ተቀድሞን ቢሆን አሰባስቦ የሚፈለገውን ገንዘብ ለሟች ወገኖች ፈጥኖ መስጠት አለበት እንጂ ከሞት ከዳንኩኝ ነገ ዛሬ እያልኩ ደግሞ በማጓተት አስተላጭቼ ገንዘቡን ማስቀርባቸዋለሁ ማለት አይገባውም ማለት ነው ذلك تخفيف من ربكم ذلك التشريع على المعتدل ይህ እንግዲህ ሚዛናዊ የሆነው ህግ አላህ Subhanahu Wa Ta'ala ያስቀመጠላችሁ በቂሷስ ረገድ ከጌታቸው የሆነ ማሻሻያ ነው ይላል ማለት ነው ወራህማ ጸጋም ነው እና ይሄ ለእናንተ እንጂ ታሁን ቀደም ለሌላው ኡማም ተሰጥቶ የማያቅ ሰፊ ዲል ነው ይላል ማለት ነው በይሁዶች ሰው ሰውን ከገደለ አማራጭ የለም አፉ የሚባል ነገር የለም መገደል ብቻ ነበር ወደ ደም ጠላም ማለት ነው ተውራት እንደገና በእንጂል ህግ ደግሞ ማሻሻያ ተብሎ የመጣው በተቃራኒው ነበረ ማለት ነው ማንም ሰው ማንንም ይግደል የሞተ ሰው አንዴ ይሞታል ይሄ ሁለት ሰው ማጣት ነው ይልና የኛው መለቀቅ አለበት አፉ በሉ ነው የሚባሉት ማነው የማቸው ገነች አፉ በሉ አፉ ማለት ብቻ ነበር ያለባቸው እንትን ማለት ነው እስላም ግን ሶስቱንም እድል ሰጠ ማን ነው አስብቶ እና ማስገደል ፈልጋለሁ ካለ የሟች ቤተሰብ ማስገደል መብታቸው የተጠበቀ ነው አፉን እንላለን ካሉ ደግሞ አፉ ማለታቸው የተፈቀደ ነው እነሱ ፈቃደኛ እስከሆኑ ድረስ ገንዘብን ፈልጋለኝ ነፍሱ ዋጋ ካሉ ገንዘብ ማስከፈል ይችላሉ ማለት ነው ስለዚህ ሰፋ ማለት ነው አማራጭ እና ይሄ በሚሰፋ ጊዜ ሁለቱንም ነው የሚጠቅመው የሟችንም ወገን የገዳውንም ወገን ማለት ነው እና አማራጭ አሏቸው ያኛው ግን ወደድክም ጠላህም ሰው ተሞተ በማስገደል አለብህ ነው ማለት ማስገደል ብቻ ነው ያለ ይድል እና አንተ ልታስገድለው የምታገኘው ነገር የለም ምናልባት ደሃ ምንም ምስኪን ሊሆን ይችላል ብዙ የቲም ሊኖሩ ይችላሉ በዛ ነፍሷ ጋር ቢገኑሮ ልጆች ማደግ ያገኙ ነበር ማለት ነው ግን አስገድሉና በቃ እንደፈረደባችሁ እንግላችሁ ደቁ ነው የሚባሉት እዚህ ላይ ግን አላህ አማራጮችን አሰፋ ተክፊፍ ማለት እንደ ይሁዶቹ ገዳይ መገደል አለበት የሚለው ብቻ አማራጭ ወስዶ ማጠንከር አያስፈልግም ከፈለጉም ይቅርታ መስጠት ይችላሉ ከፈለጉም ገንዘብ መቀበል ይችላሉ ብሎ አቀለለው ማለት ነው እና ይሄን በማድረጉ ደግሞ ሊሞት የሚገባው ሰው በቂሳት ረህማ የጌታን ጸጋ አገኘ ማለት ነው ፈመን የተዳ ባደ ذلك ግን ይሄ በሚደረግበት ጊዜ ደግሞ አንዳንድ ተንኮለኞች ገዳዮች ማለት ነው የዙረው ደግሞ እንደገና የገዳይ ወጋኖች እቲዳ የሚያረጉ ይኖራሉ ማለት ነው አንዳንዱ እታረቃለህና በገንዘብ ይስማማና ካሳ ይሰጠዋል በተሰጠው ገንዘብ ጠመንጃውን ይገዛና አድብጦ እንደገና ይመጣዋል ያኛውን ማለት ነው ይሄን የሚያደርግ ካለ ይሄ በጣም ከባድ ብልግና ነው ኢላል አላህ Subhanahu Wa Ta'ala فله عذاب أليم ይሄንን የሚያደርግ ሰው በጣም አሳማሚ የሆነ ቅጣት ይጠብቀዋል በእኛ በኩል ይላል ዱንያውም ኡኽራውም ሊሆን ይችላል አንድ ሰው እንግዲህ ታረኩኝ ብሎ ገንዘብ ከተቀበለ በኋላ ሙሉ በሙሉ ያው መታረቅ ነው ያለው እድል እንጂ አድብቶ አዘናግቶ ገንዘቡን ተቀብሎ በዛ ገንዘብ እንደገና መሳሪያ ሰርቶና ተዘጋጅቶ ዙረ እንደገና እኔ ታርቂያለሁ ብሎ ያኛው ተዝናንቶ ባለበት ስለ ማጥቃት አይፈቀድልህም ተፈለክ መጀመሪያውኑ ማለት ታረቅ ማለት ይችላል ከታረክ በኋላ ግን ዙሮ እንተ ወንጀል ሰራለሁ ይብትል ያኔ ለእንዲህ አይነቱ ወንጀለኛ ደግሞ በጣም ከባድ ቅጣት ነው የሚጠብቀው በዱንያ መልሶ ቂሳስ ይጠየቃል ምክንያቱም ተርቅ በኋላ ያው ሰላማዊ ሰው ናቸው እንደ ወንጀለኛ ይታይም ያኛው ሰላማዊ ሰው ሁሉ ስለገደለ እንደገና እሱ በቂሳስ ይጠየቅና አዳብን አሊም ሊሆንበት ይችላል እንደገና በአኺራም ደግሞ በነፍሰ ገዳይነት እንቀተለ ነሰፈቃና መቀተለ الناس በሚለው ሊጠየቅበት ይችላል ማለት ነው ስለዚህ ብዙ ጊዜ እንደዚህ ይደረጋል አንዳንድ ደካማ ሰዎች ያው መጀመሪያ ለማዘናገጥ ጥላታቸውን እንታረቃለን ብለው ለዘብ ይሉና ያ ገንዘቡን ይቀበላሉ በተገኘው ገንዘብ አስፈላጊውን ዝግጅት ያደርጉና ቀስ ብለው አዘናግተው ሰውየው ደግሞ ምንም የለብኝ ብሎ ሲዝራና ይመቱታል ይሄ በጣም አደገኛ ሁኔታ ነው ያቱም ይሄ ወደ አጠቃላይ ጦርነት የሚያመራ ነገር ነው የሚሆነው ሰዎች እንዳይተማመኑ ያደርጋል ታረቅን ብለው እንደዚህ ካደረጉ የሟቾ ዘንድ ደግሞ ተነስቶ ይዘምትብሃል ማለት ነው አንተ ደግሞ አጠፋ ስትል መተላለቅ ነው የሚያስከትለው እንደዚህ ማረግ አይገባችሁም ኢላላህ አላህ ወተዓላ ከዛ በኋላ የቂሳስን አስፈላጊነት ሲያሰምርበት ምን አለ ወለኩም ፊል ቂሳስ ሐያት ለእናንተ ለሙእሚኖች እኮ በቂሳስ ህግ ህይወት አላችሁ ሐያቱን ካሚላ ሙህተረማ የተከበረ የተሟላ የሆነ ህይወት ስላላችሁ ነው ገዳዎችን ግደሉ ብያዘዝኩት ይላል አላህ Subhanahu Wa Ta'ala ይሄ በጣም አስገራሚ የሆነ አገላለጥ ነው ሰዎች አንድ ሰው ተነስቶ ወንጀለኛ ሌላውን ሰው በሚገልበት ጊዜ ገዳይ መገደል አለበት የሚል ትእዛዝ ሰጠ አላህ Subhanahu Wa Ta'ala ይሄን ማድረግ ለምንድን ነው ለናንተ ለሙጅተማዑ ህይወት ለማስከበር አምን العام እንደሚባለው ማለት ነው አጠቃላይ የህብረተሰቡ ጸጥታ መከበር አለበት መስተገዳዎች እየገደሉ ዝም ከተባሉ ምንድነው የሚሆነው ሀገሩ አደጋ ላይ ነው የሚወድቀው ማለት ነው ማን አለብኝልና ወሮበላዎች ዛሬ አንተን ይገላሉ ነገ ሌላው ነገ ሌላውን እያሉ ይጨርሱሃል ማለት ነው ስለዚህ መጀመሪያ ያ ወንጀሉን የፈጸመውን ሰውዬ ይዘህ አደባባይ በምትቆርጠው ጊዜ ቀጥ ይላል ማለት ነው ይዛ ጊዜ ምን አገኘ ውጤቱ ምን ሆነ ህይወት አልተከበረም የእርሱ የእሱ የራሱ ህይወት ጭምር ተከበረ ማለት ነው ሰው ሊገል አስቦ ነበር ተበሳይቶ ነበረ ሊገል አለና ግን ተገደልኩኝ ምን ይሆናል ይላል ነገን ይገደላለሁ ኧረ ይቅርብኝ እኔ ታኖርኩኝ ለምን ነው ምገለ ይልና እሱ ራሱ ነው መጀመሪያ የሚዲ ነው መፈገዳው ራሱ የመጀመሪያው ተጠቃሚ ይሆናል ማለት ነው መግደሉን ይተዋልና ካልገደለ ሰው አይገደልም ሌሎች ደግሞ ሊገላቸው የፈለጉት ሰዎች ይችን ነገር በማስተዋወስ ይችን ህግ በማወቁ ሞትም መኖር አልችልም ብገልም መኖር አልችልም ካላ አይገልም ማንም ሰው ሰው የሚገለው ጥላቱን ገሎ እሱ ተደስቶ ሊኖር ነው እሱ ተደስቶ መኖር የማይቻል መሆኑን ካወቀ ለምን ብሎ ይገላል ስለዚህ ለእናንተ ህይወት ነው ኢላላ አላህ Subhanahu Wa Ta'ala አጅብ የሆነ ይባራ በጃሂልያ ተመሳሳይ ቃል ነበራቸው አልቀትሉ አንፋል ይልቀትል ይሉ ነበር አልቀትሉ አንፋል ይልቀትል መግደል መግደልን ያስወግዳል የሚል መርህ ነበራቸው ማለት ነው ያ ግን እንደ እንደ እስላም አይደለም እንትኑ እስላም አልቂሷሱ ነው የሚለው አልቀትሉ የሚለው በባጢልም በሐቅም ሊሆን ይችላል ግድያ ግድያን ይገታል ነው የሚለው ያኛው ግድያ ግድያ ይገታል እውን ይገታል ግድያ የተባለ ሁሉ አይገታም ምክንያቱም የመጀመሪያው ግድያ የተገደለው በግፍ ሊሆን ይችላል ወይም ደግሞ ባጠፋው ጥፋት ሊሆን ይችላል ስለዚህ ያን ያካትታል ማለት ነው ይሄኛው ግን ቂሳስ ነው የሚለው ቂሳስ ማለት ተመሳሳይ ነው ዝም ብሎ ግድያ አይደለም በኸጠም የተገደለውን በአግባቡ በእንትንም የተገደለውን ያኛው ዝም ብሎ መግደል መግደልን ያቆማል ይላል እንዳውም የባሰ ነው የሚመጣው ማለት ነው በአጋጣሚም ተሳስቶም ተገደለ ሄደ ግደለው ሊልህ ነው ማለት ነው ስለዚህ እኔ ተሳስቼ ነው የገደልኩት አንተ ለምን አውቀት ገለኛለህ ይልና የብሱን ይመራል የኛው ግን ቂሳስ የሚያስከትል በቂሳስ ህግ ነው የሚጠይቅህ ቂሳስ ማለት ሙማቲል መሆን አለበት አውቆ የገደለ አውቆ ይገደላል ተሳስቶ ከሆነ በገንዘብ ይታለፋል ነው የሚልህ ማለት ነው ወይም ደግሞ የኸለል ኑሮበት ከሆነ ጥንጥላቱ ላይ አንድ ችግር ኑሮበት ከሆነ እብዲ ከሆነ አይገደልም ነው ያ ግን ያካትታል ገዳይን ግደል ነው የሚለው ወንጀኛም ቢሆን ልትገለው ነው ማለት ነው ስለዚህ ወለኩም ፊልቅ ሷሃት እስላማዊ በሆነው በአዲሱ ህግ ገዳይ ተመሳሳይ አጫውን በሚገልበት ጊዜ ዙሮ ይገደላል የሚለው በዛይሩ ስታዩት ከአንድ ሰው ሁለት ሰው ከማጣት አንድ ሰው ማጣት ይሻላል አይደለም እንዴ አንድ ሰው በአጋጣሚ ገደለ ስለዚህኛውን ብንገለው ሁለት ሰው አጣን ማለት ነው ከ مجتمع ው ሁለት ሰው ከምናጣ ግደለም ይቅር ነው የሚለው ግብዝ ሰው በሱ ስሌት ማለት ነው ላ ሁለት ሰው ይሄ ሁለተኛው ሰው መገደል አለበት ለምን ሁለተኛው ሰው ሲገደል ገዳው ማለት ነው እልባት ያገኘ ተቋጨ ማለት ነው ችግሩ ያኛው ግን ዝም ብላችሁ ተውት ከተባለ በጊዜው የተው አንድ ሰው አተረፍት ትላለህ አሰብ መቶዎችን እንዲገል በር ከፍተን የተውከው ማለት ነው ይሄ የተተወሰውዬ ትናንትና ገለገለው ምንም አልሆንኩም እሱንም ያየው ሁሉ እገሌስ ገሎ ምን ሆነ እያለ እየተነሳ መጨፍጨፍ ይሆናል ማለት ነው ያ ከሆነ አንድ ሰው በመግደል ልታቆመው የነበረውን ነገር በአስርና በሺህ የሚቆጠሩ ሰዎች እንዲገደል በር ከፍተተውክ ማለት ነው ያ ስለሆነ መገደል ያለበት ሰው ከተገደለ የግድይ የመገዳደል ምንጭ ደረቀ ማለት ነው ዘለቆ ሰው ገሎ ተገደለ ተብሎ በሙጅተማው ኢዕላን ተተደረገ ምን ይሆናል ሁሉ ማን ተሰውሉ ነፍሱ እጁን ሰብሰብ ያደረጋል ማለት ነው ዝም ብለህ ከተውገው ግን ማን አለብኝ እያለ ይጨፈጭፋል ያ ስለሚሆን ፊል ወለኩም ፊል ቂሳስ ሐያት ነፍስ الحيات መስደር الحيات አደረገው ቂሳስን ቂሳስ መደረግ ቂሳስ ያለበት ሀገር በአሁኑ ጊዜ በአለም የተመሰከረ ቂሳስ ያለበት ሀገር ከማንኛውም ዓለም የግድያ በርሰንቱ ዝቅ ያለ ነው መቼም ግድያ አይጠፋም በተወሰነ ደረጃም ቢሆን ግን የት ዓለም ነው ሰው ግድያ የሌለው ከተባለ ወይም ያነሰ በርተን መምለካ ውስጥ ነው ለምን ሐሲን የሆነ ህግ ስላለ ማለት ነው ይሄ አላህ እንግዲህ ሚስጥርን ያውቃል አለ ዓለም خلق ወለጥ ይፈልፋል ከዳ ነፍሰ ገዳዎችን የሚቀጣ በትክክለኛ መቀጫ መገደል ሰው ማንም ሰው የሚገድል የሚሞይረም ሰውን የሚገድለው ጥላቱን አጥፍቶ ያለ ጥላት ተዝናንቶ በሰላም ሊኖር ነው ላ አንተ መኖር አትችልም ተገደልክ ተገደላለህ ከተባለ ግን ምንም ቢናደድ ራሱን ይገዛል ማለት ነው እኔ የተገደልኩኝ ምን ፋይዳ አለው ይቅርብኝ ቢሻው ብለህ ተዋለ የዛን ጊዜ አንተንም መገደል የነበረባቸውንም ሰዎች ሁሉ አዳንካቸው ማለት ነው ግን በገንዘብ ምትቀጣ በስርዓት ምትቀጣ ከሆነ ወሳኝ አይደለም ማለት ነው ምን አለ ነው 10 አመት ብታሰር ይቀልበኛል ምን ችግር አለ ብሎ እንደገና ዘመድ ወዳጅ ጎረቤቶች እየመጡ ልጆችን ያሳድጋሉ ችግር አለ ብሎ ይገለዋል ማለት ምክንያቱም ራዲ አይደለም ወሳኝ አይደለም መከጫው ማለት ነው ገንዘብም ከሆነ የፈረጀበት ብሔረሰብ ገለ እንደ ችግር አጋጥሟል አዋጡ ይባልና አንድ ቀን ሐፍላ አድርገህ መተሻው ተሰጣለህ ሰላም ከገመተ ሻው ተያወጭኛል ይልና ነገ ደግሞ ይጨምርልሃል ማለት ነው ነፍስ ግን መጠቃት የሚችል ሰው አለ ሞታለሁ ካለ ያቃታል ቆርጦን አደረ ይገዛል ማለት ነው እና ወለኩም ፊል ቂሳስ ሐያት ያ ኡሊል አልባብ ያ አስሐብ العقول السليمه ጤናማ አእምሮ በሰላም አእምሮ ያላችሁ ሰዎች እስቲ ልብ በሉ የጌታ ህግና የሰው ሰራሾች ህግ ልዩነቱን እዚህ ላይ ቆም ብላችሁ አስተውሉት ይላል አቂል የሆነ ሰው ሁሉ ይሄ ነገር አስፈላጊ መሆኑን ይስማማል እርግጠኛ ነኝ በአቅላቸው ከለል ያለባቸው ሰዎች ብቻ ናቸው የንግድ የሚጣሉት ይላል ማለት ነው በአሁኑ ጊዜ በተቃራኒው ነው የሚገርም ነገር ለወንጀለኞች ነው ሰው ሽንጡን ገትሮ የሚከራከረው የዓለሙ متحدر የሚባለው ሰለጠነ የሚባለው ዓለም ሽንጡን ገትሮ ሰባው መብት እያለ የሚከራከረው ለወንጀለኞች ነው አንድ ሰው በሚሰየፍ ጊዜ እሱ ሰው ገሎ ነው የተሰየፈው ስለገደለው ሰው ምንም አያነሱም ስለ ጥፋት ስለተደረገበት ሰው ነው እሱ ስለተቆረጠው ሰው ነው የየው የሚሉት የመላእክት የተዘረፈው ሰውስ መብት የለውም ለሱ ምን ተደረገለት ለምን እነሱ የሚፈልጉት ሁልጊዜ ለነሱ የሚመቻቸውን ነገር ነው ማለት ነው እውነት ለሰዎች የሚጠቅም ነገር አይደለም ቢሆንም ማኑሮ ይሄ መጀመሪያ ወንጀል የተፈጸመበት ሰው መብት ተገፎ የለም እንዴ ህይወቱን አጥቶ የለም እንዴ ለሱ ምን ይደረግለት የሚለው ነፍስ እኮ ነው ነፍስ እኩል ናት ስለዚህ ይሄኛውን ገሎት ያበቃ ከህይወት አሰናብቶ ተበተሰብ ለይቶት እያለ መቶ ሺህ ቢሰጠው ምንድነው የሚጠቅመው ይሰጣል ያን ሲታራ ግን ተመሳሳይ መቀጫ ከተሰጠ ግን የዚህም የዛም በተሰብ ሁሉ መብታቸው ተከበረ ማለት ነው የኔ አባት ብቻ ሞቶ አልቀረም ያናንተም አባት ሞተ ስለዚህ አቻነን ካው በኋላ እንከባበር ነው ሚዛን ሆነ ማለት ነው አለበለዚያሳ ሀብታሞች ከሆኑ በተለይ ምን ጉዳያቸው ነው ዛሬ አንዱን ይገላል ጥጋበኛ መቶ ሺህ ብር ይከፍላል ታዲያ ደግሞ ይከፍላል ሞልቷል ገንዘብ ይከፍላል ምን ችግር አለው ነፍስን ግን መተኪያ ስለሌላት ያቃል ሁሉም በተለይ ትልቅ ነን የሚሉትማ ሞቱን ይፈራሉ ጭራሽ እንዴት አድርገው ይደፍራታል ስለዚህ አላህ Subhanahu Wa Ta'ala ሲል የቂሳስን ለህይወታችሁ ዋስተና እንዲሆናችሁ ነው የሰጠዋችሁ ቂሳስ በተከበረ ቁጥር የሰው ልጆች ህይወት በጣም የተከበረ አስተማማኝ ወስተና ይኖረዋል ነው የሚለው ይሄንንም ያኡል አልባብ የጤናማ አእምሮ ባለቤት የሆናችሁ ሰዎች ሁሉ ቆም ብላችሁ አስቡና አስተውሉ ለአለኩም ተተቁን እና ይህንን የቂሳስን መብት በማክበራችሁ እናንተ ከዱንያም ከአኸራም ችግር ትርቃላችሁ ይላል እንግዲህ አንድ ሰው ሞተ ባጋጣሚ ያ ገዳው ከተገደለ ባጭሩ ችግሩ እልባት አገኘ ማለት ነው ገደለ ተገደለ አለቀ خلاص እንደዛቸው ካሁን በኋላ ያሉት ወንድማማቹ ነው ይኖራሉ ሁለቱም ወገኖች ማለት ነው ግን ይሄ ነገር ካልተደረገሳ እኔ መቼ ነው ያባቴን እኔ መቼ ነው የወንድሜን እንደምማፍሰው እያለ ሰላም አያገኝም ማለት ነው ያኛውም እያደባው ነው አጋጣሚውን ጠብቆ ስንት አመት ኑሮ የልጅ ልጅ ወርዶ የሚገልበት ጊዜ አለ ማለት ነው ያ ነገር ምንጩ የሚደርቀው በአላህ ህግ ሲሆን ነው ነው የሚለው لعلكم تتقون من الاخطاء ومن الدساتير الوضعيه እና ሰው ሰራሽና አርላዊ ከሆኑ ህገወጥ ነገሮች መቀጫዎች ተዛረቃችሁ በጌታችሁ ፍትህ ብትመሩ ያኔ በዱንያ በአኸራ ከተለያዩ ችግሮች ትድናላችሁና ታመልጣላችሁ ለዚህ ብዬ ነው ይሄን የፈቀድኩና ያዘዝኩት ይላል ማለት ነው ኩቲባ አለይኩም ኢዛ ሐደረ አሐደኩም الموت ከዛ አክን የቀጥሎ ደግሞ ስለ ወስያ ይገልጽልናል ማለት ነው ሪቅሳስ በመሰረቱ ይሄንን ይመስላል በሌላ አያቶች ደግሞ ተመሳሳይና ማብራሪያዎች መጥተዋል ሐዲስን ደግሞ በሰፊው ስለ ቅሳስ አፈጻጸም ብዙ ስርዓቶች መሟላት ያለባቸው ነገሮች አሉ እነዛን ሁሉ ነገሮች አሟልቶ ስርዓቱ ባዘዘው መሰረት ገዳይ መገደል አለበት ስላም ማያወላዳ ቁርጥ አቋም ነው ያለው ዘላይ ማለት ነው ከዛ ቀጥሎ ስለ ወሲያ በማንሳት ኩቲ አለይኩም ኢዛ ሀደረ አሐደኩም አንድ ሰው ደግሞ የሞት ምልክት ያው እንደሚሞት የሚጠቁሙ ምልክቶች በሚቀርበው ጊዜ በእናንተ ላይ ፈርድ ተደረገባችሁ ግዴታ ተደረገባችሁ ይላል በሟቾች ላይ ማለት ነው እንተረከ ኸይረን ያ ሟቹ ሰውዬ እንተረከ ማለን ከሲረን ማለት ነው በርከት ያለ ገንዘብ ትቶ እንደሚሞት ካወቀ አልወሲ ኩቲባ አለይኩሙል ወሲየቱ ማኑ የኩቲባ ማይበል ፋኢል አልወሲየቱ የሚለው ነው ኩቲባ አለይኩም ወሲየቱ እንተረከ ኸይረን ለልዋሊደይን እና ለወላጆች ወሲያ ማድረግ ግዴታ ተደርጎባችኋል ወላቅረቢን እንዲሁም ለአቅራቢያ ዘመዶች ቢልማዕሩፊ በህጋዊ መንገድ ሰዎች ባወቁትና በለመዱት መንገድ ይላል ማለት ነው ሐቀን አለል ሙተቂን ይህንን ወስያ ለወላጆችና ለአቅራቢያ ዘመዶች ወስያ ማድረግ አላህን በሚፈሩ ሰዎች ላይ ሁሉ ዋጅብ አድርገን ገንግዘነዋል ይላል አላህ Subhanahu Wa Ta'ala እና ይህ አያት አከራካሪ ነው አሁን ባለበት መልኩ ያው ለወላጆችና ለአቅራቢያ ዘመዶች ኑዛዜ ማድረግ አለበት ሟቹ የሚለው እንዴት ለወራሽ ኑዛዜ ይደረጋል የሚል ጥያቄ አስነሳል ማለት ነው እና ይሄንንና ሌሎችን አያቶችና አሐዲሶችን ለማጣጣም የተለያዩ ክርክሮች ተካሂደዋል ባለሞች ላይ አሁን ባለበት በቃሉ ሲተረጎም ማንኛውም ሰው ሊሞት በሚቃረብና በሚዳከምበት ጊዜ መሞቴ ነው አልዲንም ማለትን ሲያቅ ምን ማድረግ አለበት ወላጆቹ ካሉ ከንብረቴ ይሄን ያህል አባቴ ይሄን ያህል ለናቴ ስጡልኝ ብሎ መናዛ አለበት ማለት ነው እንደገና ወንድሞች እህቶች ሚስቶች ልጆች ይኖራሉ እንደ ደረጃቸው ለእያንዳንዳቸው ለገለ ይሄን ያህል ለገሌ ይሄን ያህል ብሎ መናዘዝና ገንዘቡን መመደብ አለበት ነው የሚለው ቃሉም እንደሚያመለክተው ማለት ነው እና ይሄ ሲሆን ግን ግል ማዕሩፍ በስሜታዊ ሆናችሁ የሚገባውን ከልክላችሁ ለማይገባው እንዳትመድቡ ወይም ደግሞ በርከት አርጎ ሊሰጥ የሚገባውን እንዳታሳንሱት ሰው ታዛቢ ቢያይና ቢሰማ እሰየው ጥሩ ነው ብሎ የሚያደንቀው በሆነ መልኩ መሆን አለበት ይላል ማለት ነው ይህንን ማድረጋችሁ በአላህም በምትፈሩ ሰዎች ሁሉ ግዴታ አድርገናል ይላል እና ይሄ ምንድነው አያተል ሚራስ ከመምጣቱ በፊት ነው ነው የሚሉት ብዙዎች ዑለማ ጀምሁሩ ዑለማ አያተል ሚራስ አላህ Subhanahu Wa Ta'ala ያው በሱረቱ ኒሳ ላይ በደንብ አብራርቶታል ማለት ነው ያ ከመምጣቱ በፊት አልበቀራ ቀድማ ነው ወረደችው ከዛ በፊት ግዚያዊ መመሪያ ሆኖ ነው ይሄ መጣው ማለት ነው እና ከዛ በፊት አንድ ሰው በሚያመውና በሚደክም ጊዜ ንብረቱን እንዴት እንደሚከፋፈል መመሪያ ይሰጣል በኑዛዜ ማለት ነው ይህንን ቤት ለገሌ ይህንን እርሻ ለገሌ ይህንን በሬ ለገሌ አድርጉ ብሎ በተሰቦቹን ሚዛን በጠበቀ መልኩ ደረጃቸውን ጠብቆ ጀላርሎ ቢሄድ በቃ እሱ በሰጠው ውሳኔ መሰረት በቀጥታ ይከፋፈሉ አሉ ማለት ነው ያ ነበረ ኋላ ግን للرجال نصيب مما ترك الوالدان وللنساء نصيب مما ترك الوالدان والاقربون የሚለው አያት መጣ በሱረቱ ኒሳ ከዛ በኋላ ወለኩም ኒሱ ማ ተረከ እያለ በደንብ እያስፋፋው ሄደ ማለት ነው ያ ከመምጣቱ በፊት ጊዜያዊ መመሪያ ነበረ ይሄ ማለት ነው ይሄ ከሆነ በዛ በሱረቱ ኒሳ አያቶች እነዚህ የአያት ተሽሯል ወደሚለው ይሄዳሉ ማለት ነው እንደገና ሐዲሱም የበለጠ ይሄንን ያጠናክራል ለአላ ላወስየተ ሊዋሪሲን ان الله قد اعطى كل ذي حق حقه መውረስ መብት ያለው ሰው ለንዛዜ አይሰጠውም ንዛዜ ቢደረግም ተቀባይነት የለውም ምክንያቱም አላህ ራሱ በቀጥታ የቤተሰብ አባላቶችን ተሟሽ ገንዘብ ምን ምን እንደሚገባው ዝርዝር አስቀምጧል ያ የጌታ መመሪያ ያለ አንተ ጣልቃ ገብተህ አባቴ ይሄን ያህል እናቴ ይሄን ያህል ማለት አትችልም በሚለው ተሽሯል ማለት ነው ይሄ አንድ ነው ሌሎች ዑለሞች ሙሉ በሙሉ ተሽሯል ማለት ባንድም ጥሩ ነው ይላሉ ይሄ ነገር እኮ አሁንም ገቢራዊ ሊሆን የሚችልበት መንገድ አለ ይላል ዋሪሶች በሚሆኑ ጊዜ አወን ናወስየተ ለዋሪስን ተብሏል ወላጆች ሆነው ዋሪሶች ካልሆኑስ ወርሰም የላቸው ንዛዝም ከልክላቸዋቸው እንብለው ይውደቁ ለነዛ ነው የሚያገለግለው ይላል ማለት ነው ወራሾች ሆነው ያበቃ ሱ ወራሾች የሆኑት ያው በአያቱ ድርሻቸው ተቀምጦላቸዋል አሶባን ከሆነ አሶባ ሆኑ አሳበል ፈርድም ከሆኑ አሳበል ፈርድ ሆነው የተመደበላቸውን ድል ይጠቀማሉ የመውረስ መብት የሌለው ወላጅና ዘመድ ከመጣች እና ወላጅ ሆኖ ለመውረስ መብት የሚከለክለው ነገር አለ አዎ አሁን እንግዲህ እምነታቸው ከተለያየ ልጁ ሙስሊም ሆኖ ሞተ ወላጆች ክርስቲያኖች ናቸው እንበል ለምሳሌ ማለት ነው ወይም ሌላ ዲን የሚኖራቸው ዲን አልባም ይሆኑ ስለዚህ በዲን ተለያይተዋል እነዚህ ወላጆች በእስላም ህግ መሰረት ሙስሊም ያልሆነ ሰው መጥቶ ሙስሊሙን ሊወርስ አይችልም ሙስሊም መሆን አለበት በሃይማኖታቸው አንድ ሲሆን ነው የሚወራረሱት አንተ ወደ መውረስ አትችልም አባትህ እናትህ ቢሞቱ ሙስሊም ከሆንክ በኋላ እንዴ መጠየቅ አትችልም እነሱ መጥቶ መጠየቅ አይችሉም እምነቱ ለያይቷቸዋልና ማለት ነው የዛ ጊዜ ግን በወሲያ መጠቀም ትችላለህ ለአባቴ ያው መውረስ በሸርዑ ስለማይፈቀድለት ይሄን ያህል ስጡልኝ ለእናቴ ይሄን ያህል ስጡልኝ ለወንድሜ ይሄን ያህል ስጡልኝ ካል ይህ ተቀባይነት አለው ማለት ነው ምክንያቱም ዝምድናቸው አይሰረዝም ዘመድ ናቸው ዘመድ እስከሆኑ ድረስ ሸርዖ የከለከላቸው ውርስ ነው ሙዛዜ ግን ተተናዘዘላቸው በህይወቱ እሱ የመደበላቸው ሊሰጡ ይችላሉ ማለት ነው ይህ ከሆነ ሁለቱም አያት ስራ ላይ ዋለ ማለት ነው ነኛው አያት የውርስ መብት ለሌላቸው ወላጆችና ዘመዶች ሁሉ ኑዛዜ አድርግላቸው ማለት ስለሆነ አይጋጭም ማለት ነው ነዛኞች ግን በቀጥታ ይጋጫል የሚለውን ብቻ ወስደው ያው የመውረስ መብት ያለው ሰው ሁልጊዜም ቢሆን ወሲያ ያስፈልገውም የሚለውን ያጠናክራሉ ለማንኛውም እንዲህ አንድ ነገር ጀምዕ ለማድረግ ከተቻለ ሁለት አያቶች ተቃራኒ መስለው ከመጡ ሁለቱን የሚያዛምድና የሚያሳርቅ ሐሳብ ካለ ወደ አሳራቂው ነው የሚከደው ምሻረው ከመሄድ ማለት ነው ምክንያቱም ተተሻሻሩ አንዱ አያት ስራ ውጭ ይሆናል ማለት ነው ጀመዓ ከተደረገ ከተስማሙ ግን ሁሉም ስራ ላይ ናቸው ማን ይሄን በዚህኛው በኩል ያገለግላል ያኛውም በሌላው በኩል ያገለግላል ስለዚህ ለወላጆችና ለአቅራቢያ ዘመዶች وارث በማይሆኑ በማይሆኑ ጊዜ ትለዋለህ ማለት ነው وارث ከሆኑ በውርስ ደረጃቸው ይጠይቁ وارث በማይሆኑ ግን ጊዜ ሟቹን ኑዛዜ ያድርግላቸው ያው ባዶ እጃቸውን እንዳይቀሩ ማለት ነው ሐቀን አለል ሙተቂን አላህን በሚፈሩ ሰዎች ሁሉ ይሄ ተገቢ ነው ሊደረግ የሚገባው ጉዳይ ነው ይልና አሁንም እስላም የሰዎችን መብት እምነታቸው እንኳን ተለያይቶ ምዛን ውርስ ሲከለክል ምዛዜን ተወላቸው ማለት ነው በዚህ መንገድ እንዲጠቀሙ እንጂ ሙሉ በሙሉ አልዘጋባቸውም ከመን በደለው ባደማ ሰሚዓሁ ይላል ምዛዜ በሚነገርበት ጊዜ ያሟሹን የሚያናዝዙ ሰዎች የተወሰኑ ሰዎች ናቸው እነዛን ዛዘውን የተቀበሉ ሰዎች አማና ያስፈልጋቸዋል ማለት ነው ከሱ የሰሙትን ነገር በቀጥታ ተንፊዝ ማድረግ አለባቸው ገሌ ሲሞት እንደዚህ እንደዚህ ገሌ ይሄን ገሌ ይሄን ያህል ስጡ ብሏል ብሎ ይመሰክራሉ ነገ ማለት ነው ይህንን ማድረግ ሲገባቸው ግን አንዳንድ ወስላቶች ያዛባሉ ማለት ነው ወይ እዛ የሚያገኙ ሰዎች የሚፈልገው ወዳጅ ይሆናል ወይም ያስብልሃል ብሎት ይሆናል ከልምጦ ለሸከድር ይሄን ያህል የተባለውን ያ ነው እንደ የተባለው ሊል ይችላል ማለት ነው ይሄ ከሆነ ችግሩ ለማን ይሆናል የተናዛዡ አይደለም የነዚህ አወናባጆቹ ምስክሮች ማለት ነው ፈመን በደለው የተናዛዡ ንዛዜ ቃል መመሪያ ቃሉን የቀየረ ባደማ ሰሚያው ከተናዛዡ ከሰማ በኋላ ያንን ገልብጦ ለማይገባው ከሰጠና የሚገባውን ከከለከለ ወይም ለአንዱ አሳንሶ ለሌላው ከፍ ካደረገ فإنما اسمه على الذين يبدلونه ያኔ የማዛባቱ ወንጀል በሚያወናብዱ ሰዎች በምስክሮቹ ላይ ይጫናል ሰውየው ተናዞ ሄዷል ተጠያቂ አይደለም ከዛ በኋላ እነዚህ ሰዎች ግን ጣልቃ ገብተው የተሳሳተ መረጃ ሰጥተው ካበላሹ እነሱ ተጠያቂ ናቸው በወንጀሉ ይላል ማለት ነው ان الله سميع عليم አላህ Subhanahu Wa Ta'ala የምትሉትን ሁሉ በቅርብ ሰሚ የምታስቡና የምታደርጉትንም በጥልቃዋቂ የሆነ ጌታ ነውና ይሄን አውቃችሁ ተናዟጆችም አሳበለ ህቆችን መብታቸውን እንዳትነፍጉ ምስክሮችም ደግሞ የሰማችሁትን በትክክል መመስከር አለባችሁ ማንኛውም ወገን ከዚህ ዝንፍ ሊልና ሊያወናብድ ቢሞክር ግን እኔ በቅርብ የምትሉትን ሰማለሁ የምታደርጉትን አውቃለሁ ተንቀቅበሉ ይላል ማለት ነው هذا وصلى الله وسلم على النبي وإلى آله وسلم